بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم قال المؤلف رحمه الله واعلم أن طيب انتهينا ماشي طيب قال المؤلف رحمه الله مؤلف إمام البخاري رحمه الله نزيلال ايش احفظ النزين ايه بتقول كلام يتصعفون ايه كنيون እንደውም ቢያንስ እንዶ እነዚህን እያፈዛችሁ ብትሄዱ ጥሩ ነው በቃል ብትይዙ ጥሩ ነው እኛው ባለፈው ረሳው ወአለይኩም ሰላም ወራህመቱላህ طيب እኛው ነገር ብታፈዝ ጥሩ ነው ያማ ሼክ የሳሌህ አልፈውዛን አይታፈዝም ያው አንዳንድ እዚህ ላይ ታያላችሁ አንዳንድ ቦታው ምልክት እያደረገ ነው የእሳቸው ቃል አንዱ ከአንዱ ጋር ይጋጫል እዚህ ውስጥ ታያለ ኢንሻአላህ ሰተር አለይህ ኢንሻአላህ ስተምር ፊህ ነበር ብለናል። አንዳንድ እያስቀረን እያለው አላ ረስቶ ወይም ሳሁ ይሆናል። አላ ኩልን የሳቸውን ማፈዝ አለባቸው። የማል ሩሃሪ ቀዊዩን ፊል ሑጃ ወቀዊዩ ሊሳን ምላሳቸው በጣም ወአለይኩም ሰላም ጠንከራ ያለው ስለሆነ የእሳቸው ማፈዝ ይመረጣል። يلا ايش واعلم ان الخروج عن الطريق واعلم واعلم يقول البربهاري رحمه الله واعلم ايها المتتبع لسنه رسول الله صلى الله عليه وسلم የነቢዩን መንሀጅ የምትከተለው ሰው እውቅ ይላል አነ الخروج ማውጣቱ عن الطريق الصحيح በለው ከትክክለኛ መንገድ ማውጣቱ በሁለት ነገር ነው ليس واضحا ግልጽ አይደለም ወይ ያስ ነው እንዴት ነው ጠፋ ምን ነው طيب ዘዋጅ ነው በኸይር አላህ አድርጎኛል ለኛ ሳትነግረን እሺ አላ ወጅህን በሁለት ነገር ነው ሹፍ ከትክክለኛ ማውጣቱ የምገኘው በሁለት ነገር ነው طيب ገና ይመጣል እሺ أما أحدهما فرج አንድ አንዱ አንዳቸው ማለት ነው አንዱ እሺ قد زل عن الطريق ተረጁልን ሰውየው ነው ሹፍ ከትክክለኛ መንገድ ማውጣቱ እንዴት ነው ከተባልክ በሁለት ነገር ነው በሶስት አይደለም አንደኛው እንዴት ነው እስቲ ረ- ሰውዩ ነውና ቀዘላ የተንሸራተተው ቀዘላ ጠሪቅ እየጻፍኩ ነው የምትለው የለም ወይም ሌላ ሰው ስጦ ለማይጽፈው ሰው ስጦ ታሊቅ ለማያደርገው ለዚህ ይመች ነው ወይም ቅረታ እንደፈለግከው እሺ ወሁወ ላ ዩሪዱ ኢላ ልኸይር ሰውየው ግን ሹፍ ከትክክለኛ መንገድ ደግሞ ተንሸራተተ ስንሸራተት ደግሞ አላወቅም ምንድን ነው ፀሐይ ነው ወደዛ እንሂድ ወደዛ እንሂድ እም طيب እሺ يلا መገኛ ወላ መጣለ እና ያ ዳ ያ መገኛ ቢደ ደሜ ቲግኒ ماشي طيب عندنا ايه ماشي طيب ايه واضح لا ገባችሁ ቃይዳ ገብቷል ያ እ ሰውየው ከትክክለኛ መንገድ የሚሻከው በሁለት ነገር ነው በትክክለኛ ምን ጠሪቅን ሰሂህ በለዋል ከትክክለኛ ካዲያው አንደኛው ፈረጁል ምንድን ነው ያለው ፈረጁሉን ዘላ ሰውየው የተንሸራተተው ሹፍ ፈረጁሉን ሰውየው የተንሸራተተው ከትክክለኛ መንገድ ሲንሸራተት ወሆ ላ ዩሪድ አልፈለገውም ምን በቀር ኢለል ኸይር ኸይር አስቦ ነው እንጂ መውልድ አሁን ዝም ብሎ እኮ ነው የሰራው እሱ አላወቀም ዋضህ ነው ያ አኺ ዋضህ ነው ሙሉ ያለውን እንትን አዝጆ መጣ እንዴ طيب خلاص ይበቃል ቶኮችን ጋበር ቶኮችን ጋማል ጎታ ከነ ሙሉ ፊደቦ ኤ ሰነ ፊደተባ ከተገነሽ እሺ ጀዛከላሁ ኸይረን يعني كان ما عندي كان ديفيس هو كان هو كان هو هذا أي إيه، إيه. أجلس عليه يا أخوان وإما أجلس عليه كذا Mm-hmm. اللي سويت معنا هنا من መልሱ ሂድ ረጅው ፊል መስጂድ خلاص ካልፈለጋችሁ ምንድን ነው እሺ ያኪ ምን ጠሪቅን ሰሒህ ነው መውሊድን የሚሰራ ሰው ሳያውቅ ሙብተዲት አለ አይደለም መቼ ነው ሙብተዲ የምትለው እስቲ አትነግሩኝም እንዴ ከነገርከው በኋላ ነው ወይስ ምክር ከሰጣ በኋላ ነው ዝም ብሎ ሙብተዲ አለው እ እ بعدما تبين له الهدى ዝም ብለን እነዚህ ሙብተዲ ነው ባላ ይዞ የሚሄደው ሰው ካየው ይሄ ሙብተዲ ማለት አይቻልም እንዴ እንዲህ በስም ይቻላል ነገር ግን ዋናው بعدما تبين له الهدى نعم نعم طيب عمل المولد مولد ሰራ እሱ ሰውየው ሰላው እሱ ግን ኸይር መስለው ነው ጀማዓውን አበላው ሙሳፍሮቹን ሙሳፍሮቹም አላውቁም በዚህ በእግረ መንገዳችን ምንለው ላቡድ አን ተቅረኡ ተራቲብ ኪታቦቹን በተርቲብ ምርየ ባለፈውም ብያ ለማን እንዳልኩ ነው እንጃ ምን አርባዒን ወብሉግ ወሪያድ ወተጅሪድ እነዚህ ማቅራቱ የግድ ይላል ተፍሲር ይ አቂዳ ብለናል እንጂ እነዚህ ማቅራቱ የግድ ይላል ይ እንተብ ያ አኺ ላቡድ እነዚህን ደግሞ አስቀድመ እነዚህን ማቅራቱ የግድ ይላል እነዚህ ማቅራት ዋጅብ ነው እግረ መንገዳችን እነዛን ካላወቀው ደግሞ ለይሰ ሙጀረድ ዝም ብሎ ደግሞ የአቂዳን ክታብ ብቻ ካወቅከው ሌሎቹን ካላወቅ ምን ጥቅም አለው ታዲያ ይይ እነዚህ ክታቦቹን ማቅራት ዋጅብ ነው አላህ ጊዜ ይስጠን ኢንሻአላህ እንቀራለን طيب አሁን ነገር ላይ አይ ናም እና የት አቂዳ አሁን አልহামዱሊላህ ጥሩ ነው እነዛን ክታቦቹን አገር ቤት ከገባ በኋላ አስቀሩም ካሉስ እንዴት ታደርጋለህ طيب على كل نزان طيب فرجل قد زل يتنشراتت عن الطريق الصحيح من قبل وهو لا يريد سنشراتت قل አልፈለገውም አልቀረም እንዴ ኢላ الخير ጥሩ ነገር ፈለገው እኮ ነው ሙስሊሙ ሹፍ ቢድዓ ነገር አይ ጫት ሸጠው ጫት ነጋዴ ነው አለሁን ከትራ እኮ ነው በበርከት ያሉ እኮ ነው ወአለይኩም ሰላም ወራህመቱላህ حياكم ያ ከንተ ሙሳፍር ነው አለም قال او انت مسافر አለም قال እንችኛው ሀያ ብር እንካ በጫት እኮ ነው የነገርኩህ ምን ትገለም አለውና ሰጣው وهو ሰደቃ ሲያደርግ ኸይር መሰለው እሱ በጫት ደግሞ ጫት ሐራም እንደሆነች አላወቀም ሹፍ ኢላ الخير ጠው ይህንን እስቲ የምን ሲጋራ እየሸጠው ደግሞ ለሙስሊም እንትና ሰደቃ አደረገው ካለ ሲጋራ ሱራን ፎቶ እያስነሳውን ፎቶ ቤት አሉት አላውቅም ሐራም መሆኑን ይነገራል ፈላ ይቅተዳ በለው በሱ መታሰር አይቻልም እሱም መከተል አይቻልም መከተል አይቻልም ቢዘለትህ እሱ በተንሸራተተው ነገር ላይ እሱም መከተል አይቻልም ፈኢነሁ በለው ይሄ ሰውዮ ጠፍቷል ጠፍቷል ሰውዮ ደከለ ፊል ሐለከ የሚያጠፋ ነገር ውስጥ ገብቷል ሳያውቅ አንተ እንዳትከተለው ማለት እኮ ነው ዋድህ ነው አነኛ ይሄ ነው ወሃዳ ዩዓዘሩ ይስጠነቀቃል እንዳት እንዳትመለስ ይሄ ሐራም ነው እንደዚህ ይባላል ዋድህ ነው ጠይብ እሺ ጠይብ ወረጁሉን ሌላ ሁለተኛ ምንድን ነው ሁለተኛው ወረጁሉን ከመንገድ ደግሞ የተንሸራተተ ሰው አለው ወረጁሉን ዘላ አን ጠሪቅ በለው እዛ ላይ ወረጁሉን ዘላ አን ጠሪቅ በለው ከመንገድ የተንሸራተተ ሰው አለ እንካር እያደረገው ሐቁን አይደለም ማን ከለከለ ያክ ሰደቃት እንካውስ ጫት ይዞ ነግደዋ ሽጦ አመጣው ገንዘብ ላንተ ሰጣው አባይ ይሄ አይቻልም አልከው ማን ነው እንደዛ አለው ሐራም ማን አለው እስቲ እነዚህ ዝም ብሎ ሱራቸውን አሳጥሮ የሚሄዱ ልጆች ነው እንዴ እ አነደ الحق ሁጃውን ተቃወመ እሺ وكالف من كان قبله من ከሱ በይዋ ከሱ በፊት ያሉ ምን ዑለማ በለው ሙተቂን የሚለው ምን ዑለማ በለው ዑለማዎቹም አላህ ፈሪዎቹ ዑለማዎቹም በለው እዛ ላይ ዑለማዎቹም በል ይይ ዑለማዎቹም በል فهو ضال مضل ይሄ ሰውዬው ሹፍ ሐቁን እያየ የሚከረክረው ሐቁን አልቀበልም ማን ያለው እነዚህ ዝም ብሎ ጽማቸውን አርዝመው የሚሄዱ ሰዎች ናቸው ወይ ሱራቸውን አሳጥረው የሚሄዱት በነገራችን ላይ አዲስ አበባ ሱሪ ያላደረገው ሰው በስተቀር ሰላም አይሉም እንደውም ያላሳጠረው ሱሪ አይደለም መደወረ የቀሚስ ይሄ ከጅህልና እኮ ነው جهل بالكتاب إيه الفسطاط فيما ورد عن تحريم السروال بملو كتاب أو حكم أحكام البنطلوب العلماء ياوتوت وقد كتبت عليه الرد بزال أصفال ردون وقتنا لا غنيم تعديل لا غنيم تعديل كوريشن على راكم انجي صفالورا يا أخي جاء رجل من أرض اليمن قال سأل رسول الله ما يلبس المحرم لهج يتزجاج من لبس البطيقه قال لا يلبس أيوة لا يلبس الأمامة ولا القميص ولا السراويل لا أمدي أي ሱሪውን የትኛ ሱሪ ነው ይሄ እንደ የላስቲክ ነው ምናምን ብሎ ነው هل رأيته بعينيك የሉጋው ስትመለሱ አይተል በአንተ በራሲ يقول الشيخ سالم فوزان ይላል ايا كان سروالا من ከለከለው اسبال ካልሆነ በስተቀር ይላል አማ ይሄ ያህያ አልሀጁሪ ወልሐ አንዳንዶቹ ዝም ብሎ የሚናገሩት ማ ወላህላ ተዘፍቀውም ሼክ አልአልባኒ እንደዚህ ብሏል አፍደሉ ሙደወር ማድረግ ነው ናም ሳ አፍደል አፍደል ነው ማዕሲ አይደለም ካላረከው ማዕሲ አይደለም ተአኑት በግድ ራሳችሁን ይገድዳል ተአኑት እና ማ ረአይና ይሄ ደግሞ ዳሉን ፊ ነፍሲህ በለው ዳሉን ፊ ነፍሲ በለው እዛ ላይ ለራሱ የተጣመመው ሙድሉን ሊገይሪህ ሌላውን የሚያጣምም ማለት ነው እንደውም ለራሱ ተጣሞ ብቻ አልቀራም ሌላውን እያጣመመ ነው ኢያዘን ቢላህ شيطان مريض እንደው ከዚህ ጋር ሌላ ወስ ሹፍ ሌላ ግልጽ ገጸ ባህሪ የሱ ምንድነው ባሉ ሙድል ብቻ አይደለም ባሉም ፊ ነፍሲሂ ለራሱ ሙድሉ ለገይሪሂ ሁለት ሶስተኛ ምንድነው ሸይጣን ነው ራሱ እንዲስታው ላኪን ነው يمشي على صورة البشر ሰውን ተመሳስሎ ይሄዳል እንዴ ሰው መስሎ ሰው መስሎ ይሄዳል እንዴ እንዴ ስታየው ከአንተ ጋር ይማራል እንጂ ላለው ሸይጣን ነው። ኮሌጅ ምን ነው ዩኒቨርሲቲ ገብቶ ግብ ስታው አነው ጃ ከትግራይ ነው ከየምን ስታው ሸይጣን ነው። ሸያጢን አልኢንስ ዩሒ ባዕضሁም ኢላ ባዕድን ዙኽሩፈ አልቀውል ጉሩራ ናም አሉ። አንዳቸው ለአንዳቸው ደግሞ ያስዊባል፣ ንግግሩን ደግሞ ያስዊባል፣ ደግሞ ያጌጣሉ፣ ደግሞ ጥሩ ያደርጋሉ። ዙኽሩፈ አልቀውል ጉሩራ ጠይበላ እሺ مريد في هذه مريد بلو أشد نو بلو مريد مريد اللي إيه قاصر علم أشد بلو أشد بلو يا ذنب الله في هذه الأمة بلو في هذه الأمة أو شيطان مريد ما فرعون هذه الأمة بلو يزي أمة فرعون نو حقيقة النبي صلى الله عليه وسلم فإذا أشعر أنه ينطلق له ይመናል ጠይቃቸዋለም። አ በአማርኛ የሚማሩ ማታ ነው ለካ ማታ የሚማሩ ጠይቁት ለነሱ ነው ጠይቅ قال لما قتلاه ابا جهل ከገደሉ በኋላ ሩህ ውስጥ አለች ደግሞ ማገደል አልቻለውም ሙዓውዙን ሙዓዝ ነው ኢብኑ አፍራ ነው እሱን የገደሉ ሁለት ሰዎች ናቸው ሁለት ወጣቶች ናቸው ሙዓውዙን ወሙዓዙን ኢብኑ አፍራ كما أتى في الحديث ايوه نعم بل نعم لقد سألناهم طيب ይሄንን ደግሞ የመለሰው ክታብ እንሰጣለን ብለን ነበር እናንተ አይደለም አላኩልን ቃሉ ሙአዝና ሙዓውዝ ነው የገደሉት አልሞተም ግን ወደ አብዱራህማን ብን ዐውፍ መጡና ያ አመ አሪናሁ አሳየን እስቲ አባጃህል ተብሎ የሚጠራውን ምን ታረጋላችሁ እናንተ በጣም ህፃን ናቸው አይደለም እንዴ ቃለ ሰሚዕና ሊአነሁ ካነ ዩእዚ ረሱል ላ ስላ ሰለም ነቢዩን ሲያሰቃይ ነበሩ አሳዩን አሉ ቃለ ፈአራሁ ያው እዛው ይሄ ወፈራ ያለው ሰውየውን አሉ ፈአታ ኢለይህ ፈደረባሁ መቱና አወደቁት ማለት ከፈረሱ ጣሉት ማለት እኮ ነው ላኪን ነገር ግን አልሞተውም እኛ ነው የገደለው ብሎ ነቢዩ ስላ ስለም ዘንድ ሄዱ ተከራከሩ ሁለቱም ወንድማማቾች ናቸው ቃለ እስቲ አሪኒ አይዋ አሳዩን እስቲ ሴፋችሁን አላቸው የአንዱ ላይ ደም አዩና በአንዱ ላይ አላዩም ግን ቃለ ክላኩማ ቀተልቱማሁ ሁለታችሁን ነው የገደላችሁ አይዛችሁ አሉ ላኪን ማን አብዱላህ ብን መስዑድ መጣበትና ፈረአሁ ነፍስያ ውስጥ አላት ነፍስያ አልወጣችም ማለት እኮ ነው ቃለ እላይ ወጣው ፈካነ በጡሁ ትልቅ ትልቅ ነበረ በጣም ወፋ ያለው ነው ቃለ ሀዛ ጀበሉን ይሄ ተራራ ነው አለው እንዳንተ ደግሞ ሩዕይ አልገነም ይበግ አጋድ ደግሞ ዘበኛ እረኛ ደግሞ እዚህ ላይ መውጣ አይደለም በራሱ ደግሞ እንትና እንደዚህ ያደረገው በራሱ ሰይድ አልወጋልና ሂድ ይሄንን ውሰድና በዚህ ግደል አለውና በሱ ገደልና ይሄንን ጭንቅላቱን ይዞ አመጣው فلما رآه نبي አለቀሱና قال فرعون هذه الأمة አሉት ዋድህ ነው አሁንም አለ فرعون هذه الأمة በነብዩ ብቻ አልበቃውም አሁንም አለው فرعون هذه الأمة አሁንም አለው ለመስረጃ ለነስና ይሄን ነው ያላ እሺ طيب حقيق على من عرفه أن يحذر أن يحذر الناس منه طيب ሰው ይሄ ይሄንን ያላወቅ شوف ሐቂቁን እውነት ነው አላመን አረፈሁ የትኛ ሙድልና ባልን ያወቀ ሰውየው ይሄንን ሰውየው ሐቅን እንካር የሚያደርገው ሰው ያወቀ ሰው ደግሞ ሰዎቹን ከሱ ማራቅ ማስጠነቀቅ አለበት ወይም ደግሞ ማሻሽ አለበት ሰው ወደሱ እንዳይጠጋ ማስደረግ ማድረግ አለበት የእናስ አይዋ ሹፍ የሰውየውን መንገድ መግለጽ አለበት። ይሄ እክል እንደዚህ ሐዋሳ የሚያሰግደው ኢማም ለምሳሌ ያህል ነው። ይቅርታ እንባላለን። ለምሳሌ ያህል ነው። ትልቁ አራዳ የሚያሰግደው ጥሩ ሰው አይደለም ብሎ ሰው መንገር ኸላስ ዋጅብ ነው። ሐቂቁም በለው ዋጅብ ነው በለው እዛ ላይ ዋጅብ ነው። እሱን ያወቀ ሰው መስጠንቀቅ ማለት እኮ ነው። ሰዎች ወደ እሱ እንዳይጠጋው ወዩበይነ በለው ወዩበይነ ሊናስ ቂሰተሁ አይዋ እንዲህ ሐዋሳ አራዳ የሚያሰግደው ሰውየው ጥሩ አይደለም ቅሳ ዝም ብሎ እንትን አለሙ ሂካያተሁ በለው እዛ ላይ የሰውየውን ወሬ ሊያላ የቃ በለው ሌላ ደግሞ ለትምህርት ሹፍ ከሌላ ሀገር ለመማር የመጡ ተማሪዎቹ ደግሞ እንዳይወድቁ ፊ ቢድዓት በለው በራሱ ቢድዓ ውስጥ እንዳይገቡ አሀዱን የእሱ ቢዳ ውስጥ ገብቶ ማንኛውም ተማሪ እንዳይበላሽ ማንኛውም ሰው እንዳይበላሽ የእሱን ወሬ ለማንኛውም ሰው ማንገር አለበት ማለት እኮ ነው ይሄ ቡህት አይደለም እግትያብ አይደለም ሰው ማማት አይባልም አህሉል ቢዳውም ማማት ይቻላል እዚህ ላይ መሰረጃ ብዙ እኮ ነው طيب يلا ايش لما وصف الشيخ رحمه الله الشرح مبرريا لما وصف الشيخ رحمه الله في كلام في السابق الكلام ባለፈው ንግግር ላይ <laughs> الطريق الصحيح ትክክለኛ መንገድ الذي يجب أن يسير عليه المسلم ሙስሊሙ ደግሞ በዛ ላይ የሚጓዘውን في عقيدته ودينه ሁለቱም አንድ ነው في عقيدة في وحدانية الله በለው አቂዳ ደግሞ في وحدانية الله በአላህ وحدانية ላይ እና ወዲኒህ በእምነት ላይ ማለት እኮ ነው طيب طيب ذكر أن من, أن من يخرج عن هذه الطريق فهو أحد الرجلين أيوة هم تكسوا كزي من غير يموتوا سو بهو سوت ناتشو انجي ليلا ሌላ يمطام አይመጣም ሁለት ሰው ናቸው ከዚህ ትክክለኛ መንገድ የሚወጡት ሁለት ሰዎች ናቸው الرجل الأول ያው ይሄን አሳልፈዋል እሺ من ايش الرجل الاول مجمرا من خرج غير متعمد بلو غير متعمد غير قاصد بلو ساسب ነው የወጣው متعمد ማለት غير قاصد بلو ሳያስብ ነው የወጣው بل يريد الخير خير ፈልጎ ነው لكنه سلك طريق غير الخير ግን خير ፈልጎ ነው የገባው እንጂ እሱ የገባበት መንገድ ትክክለኛ አለም። እሱ ግን خير ፈልጎ ነው የገባው ሱናውን አሁን شوف ዙሁር ከአምስት ሰዓት ጀምሮ እስከ ሰባት ሰዓት የሚሰግደውን ሰው ያየው እሱ ግን خير ፈልጎ ነው ነገር ግን አላየው አላወቀም ታይም አይደለም በዛን ሰዓት መስገድ ወልጅቲሃዱ እዚህ ላይ ነስ ያስፈልጋል አይ ጥረት ማድረግ ደግሞ አይበቃም ሄዴ ደግሞ ከዑለማዎች መቀበል አለብህ እሺ ወኢን ካነት ንየቱ ሷሂቢሂ ሳሊሐተን ብትሆንም ደግሞ ሰውየው ንያ ደግሞ ያማረም ቢሆን አይዋ አድላ መስረጃ ያስፈልጋል ወመቅሲዱሁ ሐሰነን አይዋ ሰውየው ሀሳቡ ደግሞ ጥሩም ቢሆን ሹፍ ማታ ጫቱን እየቃመ ያደረና እንዲህ የመሰለ ሸሚዙን አወጣና ለተማሪ ሰጣው ምን አስበው ነው ይሄን ለምን ለገስከው ወይም ለሰጣ ሲባል ማታ እንደዚህ ጫም ጫት እየቃም ሼክ ሁሴን ወይም ቃጥባርና አብሬት መጡብኝና ይህን ለተማሪ ለግስ ስላሉኝ ነው እሱ ኸይር አሰበ ምንም አላወቅም ምስኪን ነው ላክ ዩሐዘር ትሽ ባለገ ይሄ ጥሩ አለም ግታ አለም ምን ታውቃለህ ይሄማ ሰይጣን ነው አጥባር አለም ሴጣን ነው የመጣው ሁለቱም ሰይጣኖች ናቸው በለው እሺ በነገራችን ላይ ትግራይ ላይ ደግሞ ማዕቡድ አለው የምታወቁ ምንድን ነው? ከኝ ይባላል። ነጋሽ ማለት አይደለም። ነጃሺ አለ አሪፍ እሱን አለ ና ማቡድ አለው እሱን አለ እሱን ሰው ነው ما ندري ታውቃለህ አንተ የተጻፈ ሂስትሪ ነበረ ሂስትሪ ከአብይ ጋር የተያዘ ግንኙነት አላቸው ይባላል ከማ አሊ ረዲያላ አሊ እዛው እነዚህ እንደዚህ እያለ እኮ ነው ሼህ ሁሴንም እንደዛ ታሪክ እንደዛ አለ እያለ እኮ ነው ሀቂቀተማ ናዕሪፍ ይኸው እዚህ ላይ ማን ማን ስም ያ ትክክለኛ ታሪክ እያሉ እኮ አንተ እንዳልክ አሁንም ለቃጥባሬም እንደዛ የተጻፈው ስልሳ እንዲህ የማከል ክታብ እብሪት ይዚ የሚባል በሱ በሳቸው በሱ እንትና ህይወት ላይ ታሪክ ላይ ተጽፏል አዲስ አበባ ሰባ ብር ነው ስልሳ ብር አንድ ሽማግሌ ነው አየው ቃሉ አምጣ ስለው ለእርሷ አይሆንም አለ ልጁ ይህ አሁን ትክክለኛ ታሪክ እንደዚህ ሼህ ሁሴንም እዚህ ጋር ደግሞ በታሪክ የጻፉ እና አህመድ አህመድ ጀበል አህመድ ዲን ጀበል የጻፈ አለው ትክክለኛ ታሪክ ብለው ናህኑ ላ ነቅበልሁ ያ አኺ እንደዚህ ነገር አንቀበልም ቦርኬ ነው ያልከው ሰው ይሁን አውሬ ይሁን አናውቅም በለው አንተ እኔ ወላሂ ይኸው ደርሱን አሁን ትታችን ብትሄድ ይኸው አሁን በአሁን ሰዓት ለነቅበላ መህል አታ እኔ ልክ የምለው هل أتى إليك حديث تككلنيا بسند صحيح كالو تقبله أو يو بسند صحيح بتكلنيا عند أني لمثال جمال أني سند اللهن سلفا عن سلا أيوة خلفا عن سلف علو ትክክለኛ እንደዛ አንተ ነው የምታውቀው ከኔ በላይ እኔ አሁን የሚያውቀው ሰው እንኳን እዚህ አካባቢ አሁን ጉራጌ ኦሮሞ እዚህ አካባቢ ያለው ሀውላ ለይሱ ምንም ትክክለኛ ትክክል የለም እኔ በኔ በኩል የሚያውቀው ላኪን ትክክለኛ ታሪክ ካገኘው እቀበላለሁ ትክክለኛ ሰነድ ምን ትላለህ አንተ طيب አላ ኩልን ይሄ ኮሶ እየጠጣች እኮ ነው የሚያወጣ መቼ እኮ ነው የሚያስቀምጥ መቼ እንደሆነ አላውቅም عفوا السلام عليكم ايه مين انت تكن تكن تكنمي تكنمي ايه تكن تكن ما اقدر सलाम अलैकुम हेलो मोहम्मद अक्का मोहम्मद ही नहीं अच्छा लगा शे सईद शे सईद नगा नवे थे मी koppiisan biyya biraa erguu fedha beekta gara sallaa kana erguu fedha inni ariifadhe abboo galaashannaan si beeytaan ariifadhe abboon ee ee kitaaba sanniin bakka biraa erguu barbaadeeti namaaf muhammad abboo garachuwan nu'aansii gartee ijoollee wayii fi musaafiraa fi darasaa erguu fi taasisan yoomo yare yoomo yare دقاتو رمش طيب ان شاء الله ايش ايش የሆነ ማዕዳ ኪታብ ለደረሳ ሊቀራ ለማላክ ፈልገን ጥሩ <coughs> ኪታብ ነው የመንሀጁ ኪታብ ነው ነገር ግን ወረፋ በጣም በርከት እያለ ነው ያለው እሺ በል ላቡድ طيب. አን የኩነ ማዕዳ ስትሄዱ አስታውሱ ሊቀራ ያኛውን ኢንሻአላህ ትወስዳላችሁ እሺ የላ እሺ ላቡድ አን የኩነ ማዕ ዛሊከ አላ ጠሪቅ ሰፊህ ላቡደ ማ አየኩና ማሆን አለበት የግድ ዋጅቡ ምንድነው ማሆን አለበት እሺ ከትክክለኛ መንገድ ላይ መሆን አለበት ብንየትን ሳድቃ በትክክለኛው ንያው ሹፍ እዚህ ላይ ላቡዳ ዋጅብ ነው አየኩነ ማዕ ዛሊካ ከየትኛው ጋር ሐሳቡ ማት እኮ ነው ሐሳቡ ከትክክለኛ መንገድ ጋር መሆን አለበት فهذا يعتبر ተበሩ ሙኽጢአን ይሄ ደግሞ ዝም ብሎ ሳያውቅ ደግሞ ያጠፋው ምንድነው የተሳሳተ ሰው ተብሎ ይጠራል እንጂ አያጠፋም እሱ ومن وافقه على ذلك ዝም ብሎ እሱን ሹፍ ይሄ ተሳስቷል እሱን ገጥሞ ከሱ ጋር የሄደ ሰው ገጥሞ ማለት እኮ ነው እሱን ገጥሞ እ وسار معه على ከሱ خطأ ጋር ሄደ ከሱ በሱ ስተት ላይ ሹፍ እንተሩ እዚህ ላይ ሄይ ሰውየው አጥፍቷል ወመዋፈቀው እሱን ገጥሞ በዚህ ላይ እሱ በ- በተንሸራተተው ላይ እሱን ገጥሞ የሚሄድ ሰው ላይ የም- የሚሄደው ሰው وسار معه على እዚህ ላይ خطأ አልገባም ያ አኺ فهذا يعتبر ዝም ብሎ ኸይር ኸይር ብሎ ቢድዓውን የሚሰራ ሰው ተሳስቷል ሳቦ ደ ሳቦ ደ ከላስ ሳቦ ደ ነው ገዲ ከላስ ትሪሲ አጋፈዴራ አብሽር طيب ان شاء الله اتاو كوت خلاص تريس አስሬ ረትቆይ ደርስ ረኮት طيب قرا يلا طيب ايش معلش ايش يلا فهذا يعتبر مخطئا ومن وافقه على ذلك ሹፍ እሱ አላወቀም ይሄ ፈአዳ ይዕተብሩ ይስተውላል ማለት እኮ ነው ማስ ይስተውላል ማለት ማስተዋል አለበት ይሄን ሰውየው ምንድነው አለ አጥፍቷል እሱ አላወቀም فهذا يعتبر ይሄ ደግሞ ይስተውላል ነው ይታሰባል ምንድን ነው ማስተዋል አለም ይሄ ሰውየው እነግ شوف فهذا يعتبر مخطئا ይባላል በለው እዛ ላይ አንተ ይባላል በለው ይሄ ይባላል ሙክጢ ተብሎ ይጠራል ማለት እኮ ነው ይሰየማል ወይም እንደዛ በለው አንተ ለሞለዛ ሲም ወመዋፈቁ አማርኛ ስላጠፋ ነው። ትክክል ነው። ይሄ ይባላል በለው እዛ ላይ ሙኽጢያን የተሳሳተ ሰው ተብሎ ይጠራል። ወመዋፈቀሁ ይሄን የተሳሳተ ሰው የገጠመው ሰው ገጥሞ ሄደ። እሱም ገጥሞ እሱ የሚሰራው ነገር ላይ ገጥሞ ከሱ ብሎ ሄደ ማለት እኮ ነው። ትክክል ነው። እዚህ ላይ ዋፈቀ ማለት ገጠመ ማለት እኮ ነው። ትክክል ያላጠፋውም ቅድም እሺ ወሳረ ማሁ ከሱ ጋር ተጓዘ በስህተት ላይ ተጓዘ እያወቀ እሱ ስህተት ማሆኑን ሰውየው ስህተት ማሆኑን እያወቀ ተከተለ ወይም ሰውየው ስህተት ላይ ማሆኑን አውቆ ተከተለው እሺ ይህም ጠፍቷል ማለት ጠፊ ነውና لأن هذا الطريق هلاك ሰውየው አሁን خير አስበው እኮ ነው የሰራው لأن هذا ይሄ መንገዱ ደግሞ የማጠይዋ የሚያጠፋ መንገድ ነው የሚያጠፋ መንገድ ነው ولم ولو لم يعتمد صاحبه የተዓመድ በለው አንተ يتع- ቁርስ አልበላም ولو لم يتعمد صاحبه الخروج ሰውየው ደግሞ ከዲን አልወጣም ብሎ ቢያስብም ወጥቷል ማለት እኮ ነው ይሄ እኔ ከዲን አልወጣም ቢድዓ ቢሰራም አረ ከዲን አልወጣም ይላል አንተማ ወጥቷል ዛሬ ሳይሆን ትላንት ነው የወጣ በለው የዛሬ አመት ነው የወጣ እሺ ወኢነማ ሁወ የልተሚሱ ለሁ الخير ለሱ ኸይር ይፈለግለታል አንተ ደግሞ ጥሩ ነገር ሰርቷል አይዞ ይኸው ብርታት ይሰጣል እንደማርፈው ይኸው አብሽር አንተማ ማሻአላህ ይሄ መውሊድ እንደዚህ ማስራት ጥሩ ነገር ሰርተዋል ሰርተሃል ነገር ግን ጥሩ አይደለም ነው በመጀመሪያ ትላለህ ጥሩ ነገር ነው የሰራው ማሰቤ ጥሩ ነው ነገር ግን አይደለም ትላለህ በመጀመሪያ ጥሩ አይደለም ትላትልም ሱፍ አሳሊ በዳዕዋ ጥሩ ነገር ነው የሰራ እንደዚህ ታየው ነገር ግን ጥሩ አይደለም ትላለህ خلاص ይሄ ምንድነው አሳሊ በዳዕዋ ነው يلا እሺ واضح ነው يا اخوان واضح ነው يا اخوان ምንድነው وإنما هو يلتمس خيرا يا اخي وإنما هو يلتمس خيرا ለሰውየው ኸይር ይፈለግለታል ነሲያ ይፈለግለታል ጥሩ ነገር ነው የምትወለበት አይዞህ ይኸው አብሽር ይሄ መንገዱ ትክክለኛ ይሄ ነው ሞል ወኢነማ የልተሚሱ የጥሉቡ ለሁ الخير በለው ለሰውየው የጥሉቡ ነው እ አይ ወኢነማ ሁወ ነው ራሱ ሰውዬው እኮ የልተሚሱ ፈላጊው ራሱ ነው የቱ ጋር ናችሁ እናንተ መጨረሻ ላይ لأن هذا أيوة وإنما لأن هذا هذا طريق هلاك حتى ولو لم يتعمد صاحبه الخروج وإنما هو سويه خير فلقون بلو امم نعم نعم آه القبام أمارنيا نا تمام صح وإنما هو سويه بلو ضميره نعم سويه نعم خير فلقون بلو امم حتى ميلود أنا قلت له نعم ወይነማ ሰውዮ ኸይር ፈልጎ ነው የወጣው እንጂ አላወቅም እ ምንድን حتى የሚለው የትኛ ነው ያን حتى طريق هلاك حتى ولو لم حتى غاية ነው ይሄ ሰውየው ደግሞ أيوه ኸይርን ባይፈልግ ኖሮ أيوه አልወጣም ቢል ኖሮም ደግሞ እሱ ደግሞ እዛ ውስጥ ነው ያለው ሸር ውስጥ ነው ያለው አሁንም حتى غاية ነው ይሄ እሱ ከዲን አልወጣም እያለው ነው ኸይር እየሰራ ነው እያለው ነው እንጂ ሀታ ወለው ለም የቅሱድ በለው እዛ ላይ ባያስብም ለም የተአመድ የሚለው ሀታ ወለው ለም የቅሱድ በለው እዚህ አማርኛም አለ ያ አኺ ያልመጣፈሽ አለ ሰውየው ደግሞ ኸይር እየሰራ ነው ብልም እሱ ደግሞ ሸር ውስጥ ነው ያለው ሀታ በለው እዛ አልጋያ እስከ ድንባር አለም እስከ በለው ሰውየው አይወ ሳሂቡ ከዲን አልወጣም ብሎ ቢያስብም هو في ذلك شر ነው እዛ ውስጥ ነው ያለው። وإنما هو يلتمس الخير ኸይር ፈልጓል። እሱ ግን ምንድን ነው ያልገባችሁ? ለእኔም አልገባኝም ነው እናንተ ያልጋ ያ ይኸን እዚህ ላይ ለምን አንድ ጀምዓው ደግሞ በደርስ ላይ በአንድ እንትና ላይ ባለፈው افعل ولا حرج ሐዲስ ላይ ትንሽ ውዥንብር ነበረ። ለአንዳንድ ጀማ አልገባውም። አይዋ እዚህ ስለ ሀጅ እንትና እኔ ባብ ውስጥ ገብተን ነበረን ቡኻሪ እያስቀረን እያለው አይዋ አልገባ አሁንም ኢፋል ወላ ሐረጃ አሁንም አለ አለው ልክ እዛ ለው ለአንድ ሰዓት ላይ ነው ነቀደው ጀማ ግን በአንድ ነገር ላይ ሲመላለስ ደግሞ ነገሩ ሙሽክላ አለው ማለት እኮ ነው ለአን هذا ሰውየው የተከተ የገባው ማለት እኮ ነው ጠሪቁ ጠሪቅን ሰሂህ ብሎ የገባው ሐላክ ነው እንጂ ጠሪቅን ሰሂህ አይደለም ትክክለኛ መንገድ አይደለም ሰውየው ቢያስብም ደግሞ ሹፍ ኸይር ነው ይሄ መንገድ ብሎ ቢያስብም ደግሞ ወአለይኩም ሰላም ወራህመቱላህ ህያኩሙላህ طيب ሰውየው ኸይር ነው ብሎ ቢያስብም የተዓመል በለው የቅስድ በለው እዛ ላይ ወኢነማ ሁወ ሰውየው ነገር ግን ኢነማ በለው ኢነማ አዳቱ አይወ ሐስሪን አው ካፈቱን መክፉፋ ቀርታልናው አብሽር ቀራ ካልኩ ምንም ችግር የለም አንመታ እንደብደብ ماشي طيب حتى حرف غاية ومغية مشيت من شاشمني حتى አዲስ አበባ እስካ ይባላል غاية ድንበር እስካ طيب الله مشكلة خلاص انفتح ካለው ጠይቁ ኢንሻአላህ የሚያስተካክሉ ያው አሉ እሺ ብዙ አሁን የምታያቸው እነዚህ ነው። ይህ ሁኔታ ደግሞ አንዲት ቢዳ የሚሰሩ ኸይር ይመስላቸው ነው። ወሃዳ ሁወ ሀሉል ከቲሪ ይሄ ብዙሃን ነገር ሁኔታ ነው። እሺ በአሁን ሰዓት ደግሞ የሚፈልስፉት ብዙ ብዙ ፍልስፍናው شوف አዳዲስ ነገር አዳዲስ ነገር በዱንያ ላይ ነው እንጂ فأما أمر دنياكم فأنتم أعلم مني። ስለ አዱንያ ነገር ደግሞ እናንተ ነው ከኔ በላይ የምታውቁ። የክሪ አሁን ወሎ አካባቢ ይሄ አንድ ልጅ እንደውም plane ሰራ ሲባል ابتكار في الدنيا ይባላል። ይሄ ስለ ዱንያ ፈለሰፈው ዋልህ ነው። አሁን ደግሞ የሆነ ብረት ምናምን أيوه ገጣጥሞ ደግሞ ዲሽ ያደረገ ሲባል ابتكار في ይባላል። أيوه ፈለሰፈ። እሺ ብዙ ሰው ነው አይኔ እንደዚህ የሚያደርጉ በአሁን ሰዓትም وهذا من كثيرين ይሄ حال كثير ብዙ የብዙሃን ሁኔታ እኮ ነው በአሁን ሰዓት يبتكرون ይፈልስፋሉ በለው ትክክል ነኝ እዚህ ላይ ያክ ሸክ አታድርግ አማርኛው እኔ ቦታውን ሲሆን ራሱ በደንብ ያልመጣልኝ ከሆነ እነግርሃለሁ እኔ ከራሳቸው ፊ በተለይም አቂዳ ውስጥ ይስባሉ ፈሃዳ አምሩላህ ጅዝ ለነሱ አይገባም ዝም ብሎ ሹፍ አቂዳ ውስጥ ሆኖ ደግሞ አሁን አሻዕራዎቹን ትመለከታለህ። አሁን ታያቸዋለህ። ተነስቶ ዝም ብሎ ስለ አቂዳ ይጽፋል። ወሆላ ያድር ስለ አቂዳ አያውቅም። ምን በቀር አረብኛውን ይችላል ማለት አረብኛ ናህና ሰርፍ ይችላል። አሩድና አይዋ መዓኒም እነዚህን ይችላል። ዒልመ ሊሳኑን ይችላል። ለዛ ዝም ብሎ ተነጦ ራሱን ይገድዳል። ዝም ብሎ ለማጻፍ ብሎ ቁል ለሁ ለአንተ አይገባም አማርኛ- አማ- አረብኛን ብታውቀው እዛ አረብኛን ብቻ ይዘህ ነው يقول الحافظ ابن حجر من تكلم في غير فري فني فقد أتى بالعجب الحافظ ابن حجر رحمه الله رحمة واسعا رحمه الله رحمة واسعا የሳቸው ክታብ ባይኖር ኑሮ علم الحديث مبال ጠፍቶ ነበረ وإذا ذكر لفظ الحافظ في كتب الحديث فيعني به الحافظ ابن حجر رحمه الله أبي الفضل أحمد بن حجر الأسقلاني رحمه الله المتوفى سنة 850 <coughs> خمسة ولتن ألم ثم متوا خمسة يموتون ثنتين وخمسين فتلباري رحمه الله رحمة واسعا من الال من تكلم يتناقر في غير فنه يا لا فيلد تنسو يتناقروا يا راسو فيلد يتناقروا أنت من فيلد ميت سنة نعم. يا أنتس አሁን ተነስቶ አንተ ፋን ፊልድ ከተናገረው ፈቀድ አታ ቢልዓጀብ በድንቅ የሚያስገርም ነገር ይዞ መጣው ስለ ግንባታውን ደግሞ የሚያውቅ ዝም ብሎ ይሄ መስጊድ በትክክል አልተሰራም ካለው መን ተከለመ ፊ ገይሪ ፈኒሂ ያላ ፊልድ የተናገረው ሰው ፈቀድ አታ ቢልዓጀብ የሚያስገርም ይዞ መጥቷል አለው ትክክል ነው هذا الحافظ ابن حجر رحمه الله فتى الباري شرح صحيح البخاري لما الزجاجة تأليف لما درج استغرقني 25 سنة ይላል እንደኔና አንተ አይደለም ገንዘብና ሴቶች ምስት ልጅ ለማግባት አይዋ ሴቶችን ለማግባት የምንከተለው 25 አመት ሌይለ ወነሃራን ሱብሃንአላህ 25 አመት قال ولقد تحصيت ما في البخاري ይላል ቡኻሪ ውስጥ ያለውን ደግሞ معلقات ود ضعف متطغا ود ضعيف متطغاون قطركون يلال تكاتيو 83 حديثوچن يلال رحمه الله رحمه واسع بسلاذ علماء وچن يلالو اذا ذكر لفظ الحديث ك 852 كفل زمن بهالو حافظ كتبالو يطلق على من الحافظ ابن حجر واضحنا سبحان الله وانظر الان يسو كتاب استي بلوغ المرام تملكت رحمه الله تغليق المنفعة أيوة تقريب التهذيب تهذيب التهذيب سبحان الله النكت على مقدم الصلاة إيه كتابه تلوس لحديثنا حديثنا أي حديث ما قرأت ترونه أي من تكلم في غير فنه فقد أتى بالعجب نحو سعاق زنبلو نحو لال سلنك على فعل ماضنا مضارون عاقم ያለፈና የሚመጣውን ضربና يضربون የማይለይ ማለት እኮ ነው እሺ በል ገባንዴ ወላ ዩታበዑነ አለይህ አይዋ فهذا امر لا يجوز በለው فهذا امر لا يجوز ولا ስለ አቂዳ ውስጥ ገብቶ መናገር አይቻልም በል እሺ እሺ ወላ ዩታበዑነ አለይህ እነሱ በፍልስፍና በሚፈለስፉት ነገር ላይ እነሱም መከተል የለባችሁም የከሌ አሁን ዛሬ አዲስ ክታብ ነው ያወጣ ከአዲስ አበባ አና ያ አኪ አድናን ሸይን በዚህ ላይ እስቲ እናስታውሰው ይህ መንዙማ ይመቱ ምንድን ነው በጉራጌ አሁን በአማርኛ እየገጠመ ምንድን ነው ስልጤ ይሁን እና ለማድሪ ላላ ኦሮሞ እንዳልሆነ ግን አማርኛን ስለማያውቁ በእንትና ያወጡ አለ በኦሮምኛም ደግሞ ዝም ብሎ ስለ ሼክ ሁሴን ያወጡ አውላ ሙርተዶች ናቸው ይህ በአዲስ አበባ በየቦታ ተከፍቶ የመንዙማ አንዋር ፊት ለፊት አና ቁል ለክላል ሀል ያ አኪ አዝና ሸይን ቀልብ የላቸውም ደግሞ እንካር የሚያደርጉ ይህንን እንደውም ሰለዋቱን ዝም ብሎ ያለ መንዙማ አታወርዱ የሚል የሚላቸው ሰው የለም እንዴ እንደውም መዝግሊያ ተነስተው ደግሞ ኹጥባ ላይ አይጽፍም ወሁም እንደ በቀር እኮ ነው በቀር እንደራሱ በቀር ስለሆነ እንደ እሱ በቀር ስለሆነ ምንድን ነው ማያ وانا رايت في ባለፈው አዲስ አበባ ወጥቼ ነበርኩ አንድ የሆነ ተማሪ ጠየቁ። ምንድነው ያለው? አንተ ይሄን ለምን ለአንድ እንትና ፊት ለፊት አንዋር እዛ ላይ ይሄ ምንድነው የቲቪ እና ምናምን የሚሸጥበት አ ኤሌክትሮኒክስ ገባውን ያ ከን ለም ታረጋል ምን አገባ አለኝ። ቃል አንተም ይሄ የምዘፍነው አንድ ነው ላ ፈርቀ በይነካ አልኩት። ምናምን አለኝ። ያአኪ አዲስ አበባ እኔ እንጃ የዛሬ ሀያ ዓመትም እንደው አቂዳ ሰሂያ ይገባል ብላ አላስብም። ግን ጡላቦች አሉኝ ይገባል ብዬ አላስብም። ለሼህ ማሙድ አንድ የሆነ ጓደኛ አለ። ኧረ ያሳስራሉ አሉ። አይኔም ለማ ፈልጌ ነበርኩ አልኩም። በሉ እሺ አላኩልን። ወሳሂቡ ለይሰ አላ ሰዋቢን። እይወ ስለዚህ እንዳትከተላቸው እነዚህ ደግሞ ፍልስፍና ፈልስፍና ላይ የሚሉ ሰዎችን እንዳትከተሉ ለምን እነሱ በትክክለኛ መንገድ ላይ አይደሉምና والله جل وعلا يقول ዋና هذا صراط وأن هذا مستقيما صراط مستقيما ትክክለኛ መንሃጄ ይሄ ነው ትክክለኛ መንገድ ይሄ ነው ፈተቢኡ ተከተሉ ولا تتبعوا سبل فتفرق ወላ بكم. ተተቢኡ ሱቡላ ስቡሎቹን ያ ቁርራጭ መንገዶቹን እንዳትከተላቸው فتفرق بكم عن እሷ سبيله እናንተን ይዞ ታጠፋለች ማለት እኮ ነው አስቡሉ قال الإمام الشاطبي رحمه الله في ال- في كتاب الاعتصام البدع والشهوات سبل ማለት ቢድዓና ምንድነው ስሜቶች ነገሮች ማለት ነው ወደ ስሜት የሚወስዱ ነገሮች ማለት ነው رحمه الله إمام الشاطبي لكنه ويعد أنه من تلاميذ الشيخ الإسلام تيمية يتما كابن تيمية ينقله ويم دمو يوسد تمرت وزدوال ይባላል የላው እሺ ፈአዩ ማንኛውም መንገድ ደግሞ <clears throat> ከትክክለኛ መንገድ ማንኛውም መንገድ ማንኛውም ቁርቁራጭ መንገድ የሚያወጡን ከሆነ ከትክክለኛ መንገድ ፈናኑ ነርፉዱሁ እኛ እንተዋለን አንከተልም ነትሩኩሁ በለው እኛ እንተዋለን ወለው ካነ ሳሂቡሁ በለው ይሄ መንገድ የሚከተል ሰው ቢሆንም ኸይርን ቢፈልግም ንያም ደግሞ ሹፍ ይህንን ደግሞ ኮት ክታቡን ማን ነው ገዛልህ ለምሳሌ ያን ነው አይሰማ ይሄንን ክታብ ሐዋሳ ኢማም ነው የገዘልኝ ሸሩ ሱና አዎ ምን በምን ነው የገዘልህ ከሰዎች ዱዓ ይሄ ሱብና ምንድን ነው አላሁማ አድና ሱቢ ላይ ስቀራው ሰዎቹ ደስ ስላላቸው እኮ ነው ብር ሰጥቶ በዛ ነው የገዘው ዋዝ ነው ያ ኹዋን ያ ዘንብላህ ስለ ሸሩ ሱና ምን ያውቃል እሱ ለምሳሌ ያው ነው ሙብተዲአ ስለ ስለ ሸርህ ሱና ምን ያውቃሉ በአሁን ሰዓት ወሎዎቹ እዚህ ሸማል ባህልና አርሲ ምናምን አንደ እንደዛው እዚህ ሀገር አሁን ሰራራው ሻሸመኔ ኮፈለ እዚህ አካባቢ አሁን ዳና ናቸው አቂዳ ማሻአላህ ከመቶ ሰማንያ እንላለን አልহামዱሊላህ አሁን ግን መቶ አህባሾች እያጠፉ ነው እንጂ ጥሩ ናቸው አላባ ስትመለከቱ አላ መذهب العشائر والبالين አንዳንድ ቦታው እንዳለው አርሲ ማቱሪዲያ ነው አሻይራ ማለት እኮ ነው። እኛ ሰለፍ እኛ አህሉ ሱና ወልጀማ ይላሉ። አለይህም ማስተቁን ስለ አህሉ ሱና ወልጀማ ምን ያውቃሉ? ስጠይቃቸው አህባሾቹ አህሉ ሱና ወልጀማ አልአሻዕራ ወልማትሩዲያ ነው ይላል። እነሱ እንደዛ ይላሉ። አህሉ ሱና ወልጀማ ሱፊያ ምንድን ነው ይሄ? በአማራ ምን ይሄ መዛብ አቋቁ ነው ብሎ አዲስ አበባ ውስጥ አህሉ ሱና ሱፊያ ማህበር ليس هناك أهل السنة أخبرني يا أخي أهل السنة والجماعة من استي من هم أنتم أهل السنة والجماعة صوفية الوتنيا من من من مشايخ سند ناقل كسلفه بل أشو لن يردونك حتى يكون الحمار قرن አህያ ቀንድ እስከምታወጣ ድረስ ምንም መስረጃ بل በል إيه ላ ኑታቢዑሁ አላ ሀዛ ሰውየው በዚህ ላይ አንከተልም የእሱን እያም ደግሞ ጥሩ ብትሆንም ቢሆንም ሰውየው በመጥፎ ነገር ላይ ደግሞ ሹፍ ወይን ስተመረ ቢቆይም ሰውየው የሚቆይም ከሆነ አላ ኸጠይ በራሱ ስተት ላይ ፈሰየኡሉ በለው ፈሰየርጅኡ በለው ይመለሳል ወዴት መለሰው ኢለል ሀላክ በለው የእሱን እያም ጥሩም ቢሆን ወደ ሀላክ ወደ ማጥፋት ይመለሳል ወደ አይዋ ወደ ጀሃነም ይመለሳል ያዘን ቢላህ ስንቶች ናቸው አሁን ሀዲስ አስቀራሉ አስቀረን ይላሉ ሽፍ ሱነኑን ይቀሩ አሉ ሌላ ሀገር አይደለም እዚህ ሻሻመኔ ውስጥ አሉ እንዲህ ስታዩ ማሻአላህ ምን ናህየቲ የሲማሁም ፊ ውጁህም ምለው አሉ እነዚህም ወላኪን ስትጠጋቸው ከአነል ቢድአ ደግሞ ትሸታለች ስብሓንላህ አሉ አሉ ኩቱር እንደውም ደግሞ ለይሱ ቢቀሊልን ኩትር ነው በል ያነ መን ተረከ ጣሊቃ እዚህ ላይ እዚህ ላይ ያለው መዚድ አሲን ሁጅ አይን ከምን ካሲ ካባሻን በይታም ዮም ይበታም ትናንት አይደለም ከትላንት ወዲያ ነው የተመረቀው። እዚህ የአህባሽ መዚድ አለው እዚህ ባለፈው አንተ ያልኩ እዚህ ጋር ተመርቆ ነው። እኔ አልጠሩኝም። እዚህ ማሉ መሻይኮች አታ ሌሎቹ መሻይኮች የኛ ሼኮች የኛ ሼክ ሄዶ ነበሩ። እሳቸው ለምን እንደወስውሶ እንደወሰዱት እኔ እንጃ ሺያልም ዜሮ አትም ሄዶ ነበሩ አሉ። ማታ አሁን አንድ ተማሪ ሄደና ደወለልኝ። እኔ አልጠሩኝም። አብዛኛው መሻኮቹ እንዳለው 90% ካልከው እኔ እንጃ ወማ በቂ ኢላ አና ሄዱ። አሁን ማታ ደወሉና ትላንት ቀድሜ አንዱ ደውሎ ነበረ። ለምን እዛ ላይ አልመጣችሁም? እነ ሼህ ሀጀሰንና ልጁ ሰለፊ ነው ስታሉ አንተ ለአለ አንተ አንድ ጊዜ ጠይቀኝ ነበር። ሙሐደራ ምናምን እሱ ነው። አዎ ከርባ ምንጭ እሱ ነው የደወለው። ሌሎቹም ወደ አስር ሰዓት ምናምን አካባቢ ደውለው ነበሩ። ለእነሱም መልስ ነበር። ለሱ ነው ዳህና መልስ የሰጣው። እነ እንከ ሻሼ አሊ ሙታም ዜሮ አት ነው ሙሐዲስ ናቸው። አዎ እነ ሻጀሰንም ደሞ ሄዶ ነበሩ ነው እነሱ ጋር ጨረስክ እንዳልኩ ለምን ደርስም እዛ እንጀምርም ምናምን እንደዚህ አለው ቁልቱ ለሁ ሀየሰንና ሼሊ ገደል ከገቡ ከነሱ ጋር ነው ምንገባ ምገባና ያልኩት ለና አለ እንካን አልኩም አልኩት እሷም ተናደጅና እያማት ነው ለምን እንደዚህ ታለ ናም ናም ሀየሰንና ሼሊ ገደል ውስጥ ገቡ ከነሱ ጋር ነው ምገባ ናም አንገባ ያዘን ቢላ አህባሽ ከተባለ አህባሽ ነው ለኛ ግን ካስረከቡልን ሱፍ ለአህለ ሱና የምናውቀው ለመንሃጅ ላለው ሰው ካስረከቡ ናም መስጊዱ አህባሽ አይደለም ዋድኖ ጅብ መጥቶ ይስራ አውሬ ይስራ እም አሁን ያው ስላጀመሩበት እንዴ እም ለን نصلي فيه لن نصلي فيه إن شاء الله حتى يتبين لنا እም ኢማሙ ትክክለኛ አህለ ሱና መሆኑን ካወቅነ በኋላ ይሁን ኢማምን አዎ ቀጥሮ ነበሩ አሉ ማን ያዕሪፉሁ እም ከነዚህ ማን ያዕሪፉ ያ አኺ አንተ ያ አኺ ሰው ሰው ቀሳንቶ خذ الكتاب والسنه والله ሜዳ ውስጥ አሉ ክታቦች እንደዚህ ቢዳን የምትሄደው ሹ- ቢዳን የያዘ ሰው والله ጠፍቻ መናዚሁ አማኮን እንደዚህ አንድ እግር ወዳኝ ያለ ሰው ወታች ያዘን بالله ለስ والله نحن مع الكتاب والسنه የፈለገ ያስን መሳይ ሌላ አሁን ፈለገ ነገር ካለው ምንም አይመስልንም ያ አኺ በል እሺ لأن من ترك الطريق ይሄ الصحيح ኪታብ መጀ- መጨረሻ ላይ ነው የሚያስቀምጠው ብያለሁ እሺ እሺ እሺ በል እሺ لأن من ترك الطريق الصحيح في سفره እሺ واخذ طريق وأخذ مض- طريق مضيع مضيع- مض- مضيعة هلك بلو هلك ሹፍ በራሱ ሰፈር በዝ ፊ ሰፈሪ በራሱ ተጓዥ አይደለም እንዴ በአዱንያ ላይ በለው አይደል በአዱንያ ላይ በለው እም በዚህ በአዱንያ ላይ ደግሞ አሁን ሰፈር ላይ ነው ያለን፣ አዱንያ ላይ ያለን ሰፈር ላይ ነን፣ ጉዞ ላይ ነው ያለው። በራሱ ጉዞ ላይ ያለ ይህንን መጥፎ ነገር የማይመቸው መንገድ ያዘ ሰው ሀላከ ወአከዘ በለው ጠሪቀ መድያትን የማይሆን መንገድ ያዘ ሰው ሀላከ በለው ጠፋ፣ ጠፍቷል በጊዜ ካላወቀው። አንዱ ባለፈው ሳምንት ደውለው ወላሂ ጥሩ ነው። መንሀጁ ማስተማር ጥሩ ነው። ማሻአላህ እነዚህን ኪታቦቹ በጣም ጥሩ ነው። ግን እነዚህ ኪታቦቹ ደግሞ አሁን ባናስተምር ሌላ እንደውም እንዳለ ሙሉ እንዳለ ደግሞ እርሻድና ምናምን እዚህ ሻይ ሆነ ቀርቶ ምን የሚያስቀራ ማንም የለም። አቂድ እንትናው እነዚህ አቂዳ የምታስተምሩ አሁን ለተወሰነ ጊዜ ለስድስት ወር ብታቆሙና ሌላ ኪታቦችን ብታስቀሩ አሁን አይሻልም ናለኝ። ላለ ሙምኪን እሱ ያውቃል አዎ ሳይ አይቀርም ቁልት ለምንድን ነው ያልኩት አይ ልጆቹ ደግሞ ትንሽ እየተጋጩ ነው ምናምን ያለ እንደውም መጋጫት ቀርተው አልኩት አይ እንደውም የሞቱ ይሄ ኪታብ ከማስተማር አልተዋል ወደ ኋላ አንልም እሺ ያለው ይሄ ኪታብ ጥሩ እኮ ነው እ? አይዋ ضياع ማለት እኮ ነው شوف واكد طريق مضيات የጠፋ መንገድ ያዘው ማለት እኮ ነው የጠፋው ጠሪቅ ዲያ በለው መስደር አልመራ ነው ይሄ <coughs> መስደር አልሚም የለም መፍዓል ወሎ ይሄን አለም ነው مضيع ايو ضاع يضيع ضياعا مضيعة واضح نو وهكذا يازي ما تكون يطفاو منقد يازو اه مطفياو منقد አማርኛ ሄደው መጥፊያው እም፣ መስደር المرة በለው እሺ أما الرجل الآخر فهو ገባ المتعمد طريق للخروج الضياع ማለት እኮ ነው የጠፋው መንገድ ያዘው وهلك جهنم ውስጥ ገባ خلاص ምንም ያልቀረው ማለት እኮ ነው يلا طيب اما الرجل الاخر ሁለተኛው فهو المتعمد للخروج እያለ فهو المتعمد እየቀ- በግልጽ ነው የቀጸደው የቀጸደው ያሰበው ቀስድ ያደረገው ሊልኩሩጅ በለው ከዲን ለማውጣቱ ነው ከሀቅ ለማውጣቱ ነው ያሰበው فهو يعرف الحق وهو يعرف الحق حق يعوق ليش ويعرف أن ما خرج እሱ ያሰበው ነገር ደግሞ ወደዛ ይወጣ እሱ ያሰበው ነገር ሐቅ እንዳልሆነ ያውቃል ላኪን ያዕተሚዱ ልኹሩጅ አን የተዓመዱ በለ የተዓመዱ አይደል እንዴ የተዓመዱ እያው ሹፍ ሹፍ ወያዕሪፉ ያውቃል አነማ ከረጀ ኢለይህ ወደዛ የወጣው ባጥል ቆሻሻ እንደሆነ ያውቃል። ላኪን በለው ነገር ግን የተዓመዱ ቆሻሻ መሆኑን እያወቀው ደግሞ አሰበው። እሺ አልኹሩጅ አኒል ሐቅ በለው አልኹሩጅ አልኹሩጅ አኒል ሐቅ ከሐቅ ደግሞ ማውጣት አሰበው። بقصد إضلال ምን አስበው እኮ ነው የፈለገው ሰዎቹን ለማጣመም ብሎ እንደ أيوه شوف ለዎቹን ለማጣመም ሊያጣማቸው ፈልገው እኮ ነው እሱ ከሀቅ ሲወጣው ንያው ምን ነበረው? ሰዎቹን ሊያጣማቸው ነው። ተነስቶ ዜሮ አዝ ያደርጋል። ዜሮ አስር ዜሮ አስር ነው ያለም ተነስቶ وعظ ያደርጋል። እናንተ ሰዎች እተቁላ እተቁላ ይላል። ሰዎቹ እነዚህ አሁን ሰው ግን ሰዎቹ ምን እንደዚህ ሲያስቡ ምንድነው ማሻአላ ሰውየው እንደውም ጥሩ እኮ ነው ኢተቁላህ እያለ እንደውም የሚጀምር ሰው በጣም አላህ ፍራቻ ደግሞ እያስፈራራን ነው ምናምን ይላል ወፊ ነፍስን ከዛ በኋላ ጨርሻ አለው ዱዓ እንዳ ዱዓ የሚከለከሉ ሰዎች አሉ እንደ ከሰላት በኋላ ማን ከለከለው እስቲ እሱ አሁን ሸገናውና ሱብ ዝም ያለው ከሰላት በኋላ በየሰላት ወቃት ደግሞ ዱዓን ማን ከለከለው ኢማሙን ባደርግዝ ለምን ኢማሙን ይላል ሰዎቹን ሹፍ ምን አደረገው አጣመማቸው ከዲን ቀስ በፊትን ደግሞ ስለ ዱዓ አያውቁም ደግሞ ቢዳ መሆኑን የማያውቁ እሱ ደግሞ አወጣቸው ሱብሃንአላህ የትኛ ዱዓ ነው ከሰላት በኋላ ያለው ጀማዕያን አለው እንዴ ዒያዘን ቢላህ ወለው ሐዲተን ዋሂደን እስታምጣ በለው እስቲ እንደውም ደዒፈን በለው እስቲ ደዒፈን ብቻውን ሙንፈሪድ የሆነ መጥቷል ሙንፈሪድ ማለት ብቻ ራሱ ሰላቱን ካበቃ በኋላ ዱዓ ማድረግ አለ። ዱዓ ለራሱ ዋድኖ ጠይብ አሁንም መጥቷል እንደ ሙሲባ ጊዜ ባረጋ ጊዜ ማድረግ ይቻላል ህዝብ አማ ከዚህ ውጪ ሁል ጊዜ ደግሞ በየሰላት አውቃ ደግሞ አድርግ የሚባል ወለው ሐዲተን ደዒፍ ክታብ እንሰጣለን ላምጣ አልወስድም ወለው ሐዲተን ደዒፈን አቋል ዑለማን ተውና ወይስተሐብ የሚባል ተው እዛው ሽንት ቤት ወርወርና ሐዲተን ደዒፍ አምጣ በላ ያመጣውም በአደጋ ጊዜ አሚን ማለት ይቻላል። አንድ ሰው ካደረገ አሚን ይቻላል። አይዋ ናም አለ ስቃ ጊዜ ያለው ሙሲባ ጊዜ ይቻላል። አላሁም አድነም ይቻላል። አሁን ይሄ ወለይታ አሁን ህዝቡን በየቦታ እየገድ ምጨርስ ከሆነ ይሄ ወለይታ የለም ነው ማታሪፉን ማታሪፉ ወለይታው ይሄ አሚርኩም ጠቅላይ ሚኒስቴር የሚሉት رئيس الوزراء آه. آه. طيب آه. لو كان مسلم بيقول نعم አላየንም ኢማሙ ግን ዱዓ አደርጋል ማንም አሚን የለበትም ለምን አይነግርም ኢማሙ ሙብተዲ ስለሆነ እኮ ነው አሚን አሚን እዚህም አንዳንድ ጊዜ ያለ ግን ኢማም ደግሞ ጊዜ መስጠት የለበትም ለሰው አንዳንድ ደግሞ ሰዎቹ አሚን አላ ወሰሉ ወሰልሙ አላ ረሱላህ ነው ሰለላሁ ዐለይሂ እነ መመድ በለሽ አትጋሽ الأول قصد إصلاح الناس لكنه لم يسلك طريق الصحيح የመጀመሪያ ሰውየው ደግሞ ኸይር ፈለጎ ነበረ ትክክለኛ መንገድ ውስጥ አልገባም እንጂ ሁለተኛ ደግሞ ኸይርን አልፈለገም፣ ሰዎቹን ለማጣመም ፈለገ እንጂ ወሰርፈሁም አን ጠሪቅ ሰሒህ ከትክክለኛ መንገድ ሊመልሳቸው ነው የፈለገው። ይህ ትክክለኛ ሸይጣን ፈም ፈሃዛ ቢሐቂቀትን በለው ፈሃዛ ሐቁን ሸይጣን በለው። ይህ ትክክለኛ ሸይጣን ነው። ሱሪም ለብሶ ቢሄድም ሙደወር ለብሶ ቢሄድም አማማውን ይወ ይወሽም በራሱ ላይ ጠምጥሞ ቢሄድም ሀዛ ወሸይጣኑን ሰሒሁን በለው ሸይጣን ማለት ዝም ብሎ የተሰወረ ነገር ነው እንዴ ማን ማን ስማ ኑር እሺ لأن نورك الله بإيمان الآية بالعلم والإيمان ومن معك أي شيء لأن الشياطين لأن الشياطين يخرجون الناس يخرجون الناس يخرجون سوتون عن يعطالوا أنا الصراط المستقيم من قد يقول إب- يقول إبليس إبليس لربه لربه. عز وجل ይላል لأقعدن لهم صراطك المستقيم በትክክለኛ መንገድ ደግሞ ወላሂ ይላል ወላሂ ላ ላም القسم داخله في حرف المضارع ايوه اقعد فعل مضارع አይደለም እንዴ داخله ላም القسم ናት ወላሂ መንገድ ላይ እሆንላቸዋለሁ እቀመጥላቸዋለሁ ያ ረቢ በትክክለኛ መንገድ ላይ ተቀምጬ እነሱን አጣማቸዋለሁ ይላል ዩሪዱ يريد أن يصرفهم عنه ሊመልሳቸው ይፈልጋል إلى طريق المنحرفة ወደ ዘንበል ያለችዋ መንገድ ወደ መጥፎ ነው الى الم... الى ال- ትክክለኛ شوف الى الطريق الاباضيه اي ኢባድያ አሁን በተለይ ኡማን የምትባል ሀገር ኡማን ታውቃላችሁ አይደለም ኡማን ይሄ ገልፍ ስቴት እዚህ ውስጥ البحرين السعودية والكويت وقطر ثم عمان أيوة عمان አይደለም ስድስት ሀገሮች ናቸው السعودية والكويت والبحرين إمارات العربية المتحدة عمان أيوة ثم قطر نزي عمان نزي ديناتشو أبزانيو إلى ممكن ثمانية بمتو إباضية الذين يقولون إن ደግሞ مهدي ይመጣል بلو የሚጠብቁ زنبلو مهد البوشات قزي يهون زنبلو هي فرقة من الشيعة بلو فرقة من الشيعة امم نقر قم بالنسو سلا فرقاهم بتليين بأون ساعات تككلن يرد في عصرنا هذا عند العلامة الشيخ إحسان إلهي ظهير سمتاش لينين سو رحمه الله رحمة واسعة باكستانيو ብዙ ክታቦቹን ጽፋል ኢሕሳን ኢላሂ ظሂር ኢሕሳን ظሂር ኢሕሳን ኢላሂ ظሂር باكستاني أينو الشيعة والتشوع دراساتهم في التصوف أهل السنة والشيعة واضح نوندي الكافي في الرد على مغالطات الدكتور عبد الواحد الوافي مصري لاي بزو, بزو وعليكم السلام بزو كتابو چون صفحال የተገደለው የዛሬ 33 ዓመት ነው የተገደለው የሰውየው فكان ممن درس في الجامعة الإسلامية በኢስላማዊ ዩኒቨርሲቲ ውስጥ መዲና ውስጥ የተማረው ሰው ነው ትክክለኛ መንሃጅ የተገደለው በሙምብ ነው ከሱ ጋር የሞተው ወደ ሰባት ዑለማ ምናምን ነው ፊ ፓኪስታን ሙሃደራ እያረጉ ብዙ ክታብ ነው يعرف الإنجليزية ويعرف العربية ويعرف الأردو والفارسية በእነዚህ ሁሉም ስድስት ኪታቦቹን በአረብኛ ነው የጻፈው ሌሎቹን ደግሞ በእንግሊዘኛ በኦርዶ በፋርስ ነው የጻፈው የሺአ አፍ ምንድነው? የኢራን ሺአ አፋቸውን ያውቃል ፈረደሁም ረደን ስለ ቃዲያንያ ይሄ ነብዩ ይመጣል ብለው የሚጠብቁ ማለት እኮ ነው ይሄ መስገጃው ለአባበክር ነው ይሄ መስገጃ ለዑመር ነው ይሄ ለአልይ ብን አቢ ጣልብ ነው ለዑስማን ብሎ የሚያስቀምጡ ማለት እኮ ነው ሙብተዲዓ ይሄ እስማኤልያ በተለያዩ ፍርቃዎች እንደሱ የጻፈ ማንም የለም አልአድያን አልሙዓስራ ብሎ አንዳንድ የጻፉም አሉ ላ ነቀሉ ሚንሁ በለው ከሱ ነው የነቀሉት رحمه الله رحمة واسعا زار المصر والعراق والأردن የተለያዩ ሀገሮቹን ሄዶ ሙሐደራ አድርጓል ስለመናጅ ነገር ግን ረድ ባያድርጉበትም ይሄ ዶክተር አብዱልዋሂድ አልዋፊ የሚባለው ሺዓውን ለምን ትናካለ ምናምን ብሎ እሱ ላይ ጽፎ ነበረ ሺዓው ደግሞ ወደ አህለ ሱና ይቀርባሉ ብሎ ነው የጻፈ ሰውየው ማን ይሄ አብዱል አብዱልዋሂድ አልዋፊ መስሪ ነው ነገር ግን الشيخ رحمه الله رحمة واسعا منهج على السنة لا يسأل له كتب عليه أيوة الكافي الرد الكافي على مغالطات الدكتور عبد الواحد الوافي በጣም ሰፋ ያለው ክታብ ነው አለ እኔ ጋር ሰውየው ማሻአላህ ሚመን ረድ على الإباضية በማንኛውም ፍርቃ على المعتزلة على القدرية والشيعة ፍርቃዎች በአሁን ሰዓት ሁሉም ዑለማዎቹ ደግሞ ስለ ፍርቃ የሚናገሩ በሱ ነው رحمه الله رحمة واسعا ልክ ኢብን ባዝ እሳቸው ባሉበት በዛን ሰዓት በሄሊኮፕተር እዚህ ሳዑዲያ ልክ ሙስተሽፋ አልዓስከሪ ውስጥ ገባ ወዲያው ሞተው ሸሂድ ነው رحمه الله رحمة واسعا ሸሂድ ነው ኢለም የሙት ፊል ማዕረካ ትክክለኛ መንሃጁን ደግሞ በተለይም ፓኪስታን ቢዳ የበዛበት ሀገር ማለት እኮ ነው። ጀማዓ ተብሊግ በነሱ ላይ ረደን ሰይአን አድርጎ ነበረው። ወላኪን አላህ ሱብሃነሁ ሀያ ዓመት ምናምን እኮ ነው ደግሞ እዛ ፓኪስታን ደግሞ ውስጥ ያሉ ደግሞ የሚራመድ ሁሉ ሰው እሱን ጠልቶ ነበር አሉ። እንደውም ለምን ተብሊጎቹን ስለሚወዱ። ወላኪን አላህ ሱብሃነላህ ቀተሉ ብል አልቁምቡላ በፈንጅ ነው የገደሉት። በምን ላይ ነው ያነሳው ይሄንን እ ጡርቅ አልሙንሐሪፋ በሚል ነው ይ شهيد دون شهيد شهيد دون شهيد شهيد دون شهيد ብያለሁ ከዚያ ሸሂድ አልሑብ አለሁ ዝና እየሰራ የሚሞት እንትን አለሁ ለሙዚቃ ብሎ የሚሞት አለው ለሴቶች ብሎ የሚሞት አለው በራሱ ገንዘብ ላይ የሚሞት አለው ሸሂድ እንዱነ ሸሂድ ይባላል ያኛው ሸሂድ አይደለም እነዚህ شهيد حضره الملائكة ليس كجهاد ولكنه سيمناه ይሄንን ደግሞ እንደዚህ ዝም ብልና ሸሂድ ያለው ምንድነው በዛን ሰዓት በፓኪስታን ማንም እንደሱ እንትና የለም እንደውም ከዚህ በላይ ሌላ ሲም እንደው ዶክተር ምንድን ነው ሙሐመድ አልአፋኒ ምንድን ያለው ከሸሂድነት በላይ ብገኝ ኖሮ እንሰይማለን አለው ትክክል ነው ናም ሰውየው ያኛውም ሰለፊ ነው ህንድ ውስጥ እያለው የኢኽዋኖች ጥሪቅ ነው ሸሂዱን ዱነ ሸሂድን ብያለው እንዲህ ካልከው ወጣ ማትኮ ነው ያኛው ሸሂድ አይደለም እነሱ እንደምጠሉት አሁን ዝም ብሎ በቤት በተለያዩ አንዳንድ ቦታ ሸሂድ ምናምን የሚባለው ليس هذا እንደ አይደለም إن لم يكن في الجهاد ትክክለኛ ጂሃድ ካልሆነ ሸሂድ አይቻልም واضح ነው እነዚህ ሌላ ቦታ መን ቁትለ ዱነ ማሊ ፈወ ሸሂዱን ወመን ጉሪቀ ፈሁወ ሸሂዱን ومن حرق فهو شهيد شهيد دون شهيد ما تكون يعني ان درجة على غني من شهيد يجن يجن دكتور محمد أفان دالو لعل هي ان سلفي من قدموا اما صفا سو لو لعل فوق للاسم بالناقين نورو انسي ما لنا لو وانا كذلك يا كمان نستيهون سلام إباضية عديانية إسماعيلية አንዳንድ ፍርቃዎቹ በነዚህ ላይ ረድ <coughs> በ- በአፋቸው ረድ አድርጎ ውስጥ ያለው ደግሞ እነሱ ተሰትር አድርጎ የሚሄዱትን ይፋ አደረገው ማን ነው ወላሂ ለም የንዙር ኢላ አህሊ ወላ ኢላ ማህሊ የራሱን ገንዘብ አልተመለከተውም ሱብሃንአላህ ይጠፋብኛል ብለው ወላክር ለረዶ ብቻ ነው የወጣው ረሂመሁላሁ ረሕመተ ዋሲያን الشيخ إحسان ظهيري إلهي إلهي ظهير ነው أيوة رحمه الله دراساتهم في التصوف أي ايوه سلا فرقه لما هو كمل لكو ينن كتاب غزا دراساتهم في التصوف ايه ينسو شي صوفيه من ناتشو دراسات دراساتهم في التصوف ايه ايلم شيخ س... احسان الهي ظهير اي باكستان سمنو امم رحمه الله من يمنع سالم يا اخي እንተ ለሸሂድ ብቻ ነው እንተና የምትቆርቁረው ምንም አልሰርንም እኛ ሹፍ ምስል ሀዛ እንደ አንድ ቀን ሳይቀመጥ ዝም ብሎ ረድ እያደረገው ሀታ ፊል መምለካ በእንግሊዝኛ መጥቶ መምለካ ውስጥ ደግሞ ኡማሮች አሁን ሳዑዲያ አሁን ከተለያዩ ሀገር ደግሞ ሰራተኞች ይመጣሉ ተቀጥሮ አይዋ እነሱ ላይ ረድ ያደርጋል በተለያዩ ሀገር ሄዶ ሱማ ፊ መስረ ወቀጠር ወሱሪያ እያንዳንድ ሀገር ሄዶ በማ ሼክ ብንባዝ ደግሞ እንትና ቲኬቱን ቆርጦለታል አይዋ እንግሊዝኛ ያውቃል አሜሪካ በተለይም አሜሪካ ሁለት ሁለቱ አሜሪካ ማለት ወስ ያኛው ሰሜንና የደቡብ ማለት እኮ ነው ማለት ስማና ፈካነ ሩዱ አላ አልቃዲያኒየ ባሁን ይገርማል አለው በዛ ኪታብ ውስጥ አሁን ተርጀማ አሁን የምናገሩት የሱን ስለ ህይወት ታሪክ የምናገሩ ያሉ አንድ ሙሐደራው ሙናደራ ውስጥ ደግሞ ክርክር ውስጥ ከገባው ሳሸንፍ አይቀርም አለው አይቀርም አለው ሱብሃንአላህ ومثل هذا ليس هناك እንደው ሌላ ስያሜ ቢኖር ኑሮ እንጠራዋለን እሺ በለው ዋና ዝም ብለን እኛ አልሙንሐሪፋ ከመባል ነው አጥሩቁ المنحرفة ማለት ዘንበል ያሉ ከትክክለኛ መንገድ الفرقة الإباضية والشيعة والأحباش شوف والمعتزلة والرافضة والخوارج قس على ذلك ሌሎችን ፍርቃዎቹን እንዳለው እም والنبي صلى الله عليه وسلم ضرب لهذا مثلا ነቢዩ ስላት እነዚህ ምሳሌ አድርጎ ነበሩ حينما خط خطا መስመር مستقيما ሲያወጡ ደግሞ መ- ትክክለኛ መንገድ ሲያወጡ وخط حوله خطوطا በትክክለኛ ሹፍ የሪያ ስት አይዋ ማን እንደሁ ቀለም እሺ እርሳስ ስጠኝ ወረቀት ካላችሁ ሰፋ ያለ ወረቀት ነብዩ ደግሞ መስመር ሰሩ አይዋ አወጡ ማለት እኮ ነው ትክክለኛ እሺ እሺ شوف ايش اه بل قرأ والنبي وخطه صلى الله عليه له. وسلم حينما وخطه خط له. مستقيما. ها خط خطا مستقيما وخط حوله خطوطا أخرى حوله በዚህ መ- በዚህ ጎን ማለት እኮ ነው ወኸጠሁ ለሁ በዚህ ጎን መንገድ ይኸው በትክክለኛ መንገድ ደግሞ ሌላ መስመር አወጡ ነቢዩ ስላ ሰለም ሌላ መስመር አወጡት ሹፍ ጃሉ ሀከዛ ዋضህ ነው ሌሎች ዑለማዎቹ እንዲያደርጋሉ እንደዚህ እንደዚህ እንደዚህም ያድርጓሉ እንደዛ አይደለም ይሄ ትክክለኛ መንገድ ነው ነቢዩ ስላ ስለም በትክክለኛ መንገድ ጎን ሌላ መንገዶቹን አደረጉ እነዚህ ዋضህ ነው ከማ አታ ሪያድ ሳሊሂን መጥቷል አለ ይሄ ዋضህ ነው ጠይብ እሺ خطوطا በለው خطوطا መንገዶቹን መስመሮቹን አስ- አሰመሩ ነብዩ ሰለላሁ ዐለይሂ ወሰለም መስመሮቹን አደረጉ እ فخ- ف- فقال لخط المستقيم ለዚህ ትክክለኛ መንገድ ነብዩ ሰለላሁ ዐለይሂ ወሰለም አሉ هذا صراط ይሄ الله ትክክለኛ መንገዱ የአላህ መንገድ ነው ይሄ ትክክለኛ መንገድ وقال ቀጥ للخطوط ያለው الأخرى ሹፍ ቀጥ ያለው መንገድ የአላህ መንገድ ነው አሉት እሺ እሺ وقال للخطوط الأخرى ሞግ ጎን ያሉ እነዛ መስመሮቹን وهذا وهذه سبل على እነዚህ كل ደግሞ سبيل መንገዶች منها ቁራጭ መንገዶች ናቸው ሸይጣን ነው እዛ ላይ ያለው شيطان يدعو الناس إليها እዛ ላይ ሹፍ እነዚህ መንገዶችን እዛ ላይ ሆኖ ሸይጣኑ ቁጭ ብሎ እነዚህ መንገዶች ላይ ሹፍ ቁጭ ብሎ ሰዎቹን ይጠራሉ ወደ ዝሙት ወደ ሹርበል ኸመር ኢላ አኺር እሺ هذا مثال واضح ይሄ ትክክለኛ መንገ- መንገድ ነው ሹፍ خط قطوطا አሁን ጎዳና መንገድ ነው ዝም ብሎ ቁርጫን መንገድ ነው ቁርጥያን መንገድ ላይ ወይም ደግሞ ጭቃውን ታያለ ወለህ ነው ወይም ደግሞ ሴቶችን ታያለ طيب ትክክለኛ መንገድ ላይ ቆሜ ሴቶችን የምታናገራቸው ከሆነ አታፍራም እ ቁርዳ መንገድ ውስጥ ገብተ ደግሞ የምታምር ሴት ካየው ዝም ብለ ቆመ ከሳጋታ ትነጋገራለ ምንም ደግሞ ወደ እኔ የማይመጣ ሰው የለም ትላለው ሱቡል ነው ሱቡል ላይ ፍትና ያለው ማለት እኮ ነው ኤይ ዋድ ነው ያ اخوان እሺ يطابقه ما ذكره الشيخ هنا ትክክል ነው ይሄ ትክክል ነው ናም ይጣብቁ ይገጥማል ማለት እኮ ሼክዩ ከተናገረው ጋር فإن فإن الذي يخرج يخرج بالناس عن, عن الصراط المستقيم إلى ዝም ብሎ سبل- ሰዎቹን አታለው ከትክክለኛ መንገድ ሰዎቹን የሚያወጣ ሰው إلى سبل ኢለ المحدثة ሱቡል المحدثة إلى السبل አዳዲሶች المحدثة ቁርጣጭ መንገድ المبتدعة- ወደዛ የሚያወጣቸው አልሙብተዲአቲ አዲስ የመጣችው ማለት እኮ ነው። እሺ ላ ዩሪዱ ለሁም ልኸይረ ሽም ከትክክለኛ መንገድ ሰውን የሚያወጣ ደግሞ ኸይር ያልፈለገላቸውም አንተ ኸይር ያስበልህ ነው ዱዓ የማደርገው አልሐምዱሊላህ ብስሚላህ አልሐምዱሊላህ እንደዚህ ብለው ወላሂ እያሾፈ እኮ ነው። ወላሂ ለማለት ምንድን ነው ቢያውቁ ኑሮ ዱዓ አደርግም ነበረ። ፈኢነሁ ካነ ዳል ነው እያወቀ ተጣመመ። አልሐምዱሊላህ ይላቸው ብስምላህ ወላ ወልሐምዱሊላህ ኦ ይላል። እሺ በል እሺ እ ወኢነማ ዩሪዱ ለሁሙል ሀላከ ወሁወ ሸይጣኑ እሱ ሰዎቹን ሊያጠፋቸው ፈልጎ እኮ ዱዓ የማደርገው ሾፌን طيب አንተ ነው የሚለው ዱዓ የማደርግልህ ሐዋሳ ይሄ አንደኛ ይሄ አራዳ መስጊድ አረብ ሰፈር መስጊድ ዱዓ የማደርግልህ ያንተ ነጃ አውቃ ዘዋጅ እሺ ወይና መውሪድ ሊያጠፋቸው ፈልጎ እኮ ነው። ለምን ቢዳ እያስተማረ ነው ማለት ቢዳ እያስተማረ ነው። ማን ከለከለ ይላል። አይኑ አፈጦ ናም አልኪታብ ወሱና በለው እሺ። እሱ እንደዛ ካለው አንተ ክታብ የማታውቅ ሆነ ዝም በል ባለው እንዳትከለ እዛ እንዳሰግድ በል እሺ። አንዳንዶቹ ለቱቅያ ብሎ እንደ ሺአ የራሴ ምንድን ነው አለሱናም ከሆንኩ ምን ችግር አለ? ሂድና ተሸግረን አዎ ሰግደኛ ሰላት እንዳመልጠንብን አንድ ቀን ሁለት ቀን ሰግጃለሁ እዛ ጋር ሁለት ቀን ጁምዓው ጁምዓው ነው ሌላ ባይኖርም ደግሞ ዝማቶ ይመረጣል እዛው እዚህም አለ አለ እዚህ ግን ሻይሆን ውስጥ ዱዓ ሚን የሚልም አንድ መስጊድ በስተቀር ሻይሆን ውስጥ ይሄ ሸንኮራ ተራ ነው ነው አለው ሰዎቹ መስደድራ ይላሉ መጅደ ሺዓ ይላሉ። የአህባሽ መሆን እዚህ ጋር መጥቷል መሰለኝ። طيب يلا እሺ ኢዛ ሁለቱ ዋጅቦች ከተገናኙ ያኛ ከቢዳ ራስን መጠንቀም ምንድን ነው? ዋጅብ አይደለም እንዴ? ዋጅብ ነው። ኢዛ ተዓረደ አልዋጅባን ይርትኩፍ ፈአኸፍሁማ ሁለቱ ዋጅቦች ከተጋጩ የትኛው ነው የምትወስደው طيب لا እሺ ቀለል ያለው የትኛ ነው ማተው ነው خلاص ሰዋብ ይቅርብህ ነስ ነው በነስ ነው የርከው በመስረጃው እም ሙብተዲዓ የበዛበት ጁምዓ ማምለጡ ይቻላል እም ለሰዋብ ሰዋብ ለማግኘት ብለህ ቢድዓ ትሰራለህ አንተ ከሰውየው ጋር እያወቅ طيب ነው ምን የምልህ ተው አሁን ሀልቃ ውስጥ ቤት ገብታለህ የሆነ ቤት ገብታለህ የምታደርበት ቦታ አጣ። ሰዓቱም ይሄድብን የምታደርበት ቦታ አጣ። ጫት እየቃሙ ነው። ዋደህ ነው። ዛሬ እዚህ ካላደርከው እዚህ አንተን ለማሳደር ጫት ካልቃምኩ አይቻልም አሉ። እንዴት ታደርጋለህ? እሺ የቤት ስራ ነው በል እሺ። ጫት ቅማለህ ታድራለህ። በዛን ሰዓት ጅብ ምናምን በላስ እሺ በል የቤት ስራ ነው። እሺ homework ነው። እሺ ሰውየው ሸይጣን ነው። سواء كان من شياطين الجن أو من شياطين أو ለብሶ ቢሄድም ደግሞ የጅንም ደግሞ ሰዋውን ቢሆንም የጅን ሸይጣንም ቢሆን የኢንስም ቢሆን ሰውየው አላኩልን ሸይጣን ነው በለው። አላኩልን ሸይጣን ነው ሰውየው። አይ ሌላ አማራጭ የለም። አማርኛ የለም። እሺ ያሲን በል አለይና አንህደረ ዋጅቡ በእኛ ላይ አለይና ማለት ዋጅቡ በለው እዛ ግዴታ በእኛ ላይ ያለው አንህደር ማሻሽ አለብን ምን ሀዛ ከማ ከየትኛው ከዚህ ሸይጣኑ ሸያጢን አልኢንስና ወልጂን ማሻሽ አለብን ማራቅ አለብን እሺ አሸደ ሚን ሀድ ሚን አልሀደሪ ሚን አልአወል ከመጀመሪያ ሰውየው ያኛ ዝም ብሎ ኸይር የፈለገው እኮ ነው የመጀመሪያው ቢዳን የሰራው ኸይር የፈለገው ነው እሱ ንያው ነው ይሄ ደግሞ ሰዎቹን ለማጣመም ብሎ ስለሰራው ከሱ በደንብ ማሻሽ አለብን እ لأن هذا متعمد ይሄ ደግሞ ሰዎቹ ይሄ ሰዎች እያወቀ እኮ ነው ሰዎቹን ደግሞ ሊያጣመም ፈል- ሊያጣመም ፈልጎ ነው ያኛ ግን አልፈለገም ኸይር አስበው ነው ምስኪን ነው አባት ያኛው ደግሞ ሙሐመድ ይኸው ያኛው ሙሐመድ ማን ስም እ ያኛ ሙሐመድ ሙሐመድ ሰር አይደለም ያኛ ሙሐመድ ደግሞ አባቱ ጫት ይቅማል ماذا يقول له ምን አድርጓል ላ ينصحه ይመክራል ላኪንሁ አባቱ ኸይር ፈለጎ ነው ጫት የቃመው ይነገራል እኔ ኸይር ፈለገ ነው እንጂ ሐራም መሆኑን አላውቅም ካለው ነሲያ ይደረጋል خلاص أما أن يقوله مبتدئ ማለት የለበትም እሺ እሺ فهو فهو ضال مضل شيطان مريد ايتك ايش يعني يقولون ايش اي هو ضال في نفسه ايش يا سبحان الله وهو الحمد لله الحمد لله رب العالمين هو شيطان الحمد لله الكبة مثل منه مع الناصر ناصر آه. <coughs> ايوه الحمد لله والله ما رأيت سبحان الله طيب الله ضال في نفس الرجل لراسه أموال ليلهم إيات أمامه وهو شيطان مريض ولو ሸይጣን ነው መሪዱን አሸድ ነው متمرد في نفسه በለው متمرد ኃይለኛ ነው ራሱ ደግሞ ሙተመርድ መሩ ኃይለኛ ነው ራሱም ደግሞ ሹፍ አሸድ ነው አለ ሙተመርድ ያኛው ለራሱ የበረታ ነው ሙተመርዱም ኃይለኛ ነው እሺ يريد صرف الناس عن عن شوف. صراط المستقيم ኃይለኛው ነው ሰዎችን ሊመልሳቸው ይፈልጋል ከትክክለኛ መንገድ እ قوله እ حقيق على من عر- عرفه أن يحذر الناس منه ويبين للناس قصته ወበልናስ እሺ لئلا يقع في بدعة أحد في እሺ ፈያህልከ እሺ أي هذا الذي خرج عن الحق متعمدا እያወቀ የወጣው لا لا يجوز السكوت ዝም عنه ማለት አለብህም ይ የሐዋሳ ውስጥ ብዳ የሚሰሩ አይማዎችን ዝም ብለህ ማለት አይለብህም እ ዜሮ አስር ግን እሺ በል بل يجب أن أن يكشف በል የጅቡ ግዴታ ነው አንተ ላይ አን ይክሽ አን ይክሸፋ አምሩሁ የሰውየው ቢዳ የሚያሰራ ሰውየው የሱ ነገር መግለጥ አለበት መግለጥ አለባችሁ። ፊቱን ሸፋፍኖ የነበረው እንደሆነ እባክህ ይሄንን ግለጥ እስቲ፣ ፀሐይ እንደመጣ እስቲ ተንፍሶ በለው እሺ እ ወይፍዳ መዋረድ አለበት። ኺዝዩ በለው የሱ ማና አይዋ ማን ንቀቱ ውርደቱን ደግሞ አይዋ መዋረድ አለ ወይፍዳ መዋረድ አለበት በለው የሱ ውርደት አንዱ ሙተማትላን ሐታ يحضره الناس حتى ሰዎቹ يحذر እሱ الناس. እስከሚሰጁት ሐታ يحذره الناس ሰዎቹን እስኩን ጥሎ እስከሚሄዱ ወይም እስከሚሸጁ ማለት እኮ ነው። ይህ ክታብ ባለፈው አታስቀራ ዶክተር ጀላን አታስቀራ ብሎኝ ነበረ። አራት ሰው ነው አታስቀራ የሚለው እንዶ አላህ እስከሚገ ሞት እስከምትመጣ ወላሂ ሱብሃንአላህ ሐታ ተአቲ አልአጀለ ሞት እስከምትመጣ ድረስ ይህንን ክታብ ለማቀራ አትተውም ብያለሁ ብያለሁ ይሄ ክታብ ደግሞ ያልቀራ ሰው ሱብሃንአላህ አለው ማቅራት አለባችሁ እሺ ወላ ይቃሉ አይባልም በየበረንዳ ቆሞ በየበረንዳ ቆሞ አይባልም ነው ፕሮቶኮል ናሳቸውን ልብስ ሙሉ ልብስ አዘጋጅቶ አይባልም እሺ እና ሰዎቹ ደግሞ ነጻነት አላቸው ነጻነት አላቸው ክራ ይበለው በሀሳቦቻቸው ነጻነት አላቸው ምን እናንተ ደግሞ ለምን ሰው እንደሆነ ታስገድዳለህ ይላል ወላ ዩቃሉ አይባልም በለው እና ሰዎቹ አህራሩን ነጻነት አላቸው ፍራይ በለው በሀሳቦቻቸው ላይ ነጻነት አላቸው የፈለጉትን ነገን መናገር ይችላሉ እንዳይባል ሁርየቱል ከሊመት እንደዛ ነችኛ ነገር ተውት ይችኛው ንግግር ደግሞ ማንኛውም ፕሬስ ደግሞ ነጻ ነው የሚባል ምንድን ነው ይሄ ፕሬስ ነጻነት ሸራ ውስጥ ለማለት ነው ይሄ ሁርየቱል ከሊማ ንግግርህን ደግሞ ነፃ ንግግርህ ነፃ ነው። እሺ ኢህቲራሙ ራእይል አኺር አይዎ የሌላውን ደግሞ ሀሳብ ማክበር አለባችሁ። ቢድአውን ከተናገረ አዎ እናክብራለን። ያ ዘንብላህ ይሄ ነገር ይቅል ወላ ይውቃለባንም ከማ ውደንድኑና እንደምናገሩ ዛሬ ሹፍ ዛሬ ደግሞ እንደምተንትኑ እንደምናገሩ በለው ሹፍ የማንም ሀሳብ የተጠበቀ እኮ ነው ሁርየቱል ከሊማ የንግግሩ የሐሳቡ ምናምን ብሎ በየቦታ ወሬ ይተናፈሳል። ያ ዘንብላ ትክክል እኮ ነው። ሚን ኢህቲራሚ ራእይ الآخر የሌላውን ደግሞ ሐሳብ ከማክበር ማክበር ማለት እኮ ነው። አልመስአለቱ ለይሰት መስአለተ አይ እናንተ ሰዎች እናንተ ሰዎች የሌላው ሐሳብ ደግሞ የተከበረው ነው ነፃነት አለው የምትሉ ሰዎች አልመሰለው ጥያቄው ለይሰት መሰለቱ አራእን ጥያቄው ደግሞ የሀሳብ ጥያቄ አይደለም። ጥያቄያችን ምንድነው? መሰለቱ መስአለቱ ትባ የመለው ስለ መንሀጅ ነው እንጂ ገባ። እዚህ ላይ አልገባችሁም፣ አልገባችሁም። እዚህ ላይ አልገባችሁም። ዩደንድኑ ከማ ዩደንድኑ እንደምናገሩ ዛሬ በአሁን በአሁን ሰዓት ደግሞ በየቦታ ቆሞ ነጻነት አለው። ማንኛውም ሰው ይፈል እንደፈለገ መናገር ይችላል። ነብዩም ማስደብ ይችላል። ኢያዘን ቢላህ አላህም ማስደብ ይችላል። ቁርአኑም ማስደብ ይችላል። ኢማም አልቡኻሪም ማስደብ ይችላል። ይሄ ነጻ ምንድን ይሄ ነጻ ምንድን ነጻ ንግግር እንደፈለጉ ማናገር መናገር ይችላሉ የሚሉት ያዘን ብላ እንደዛ አይደለም ምን ኢህትራም ራእይ የሰው ሀሳብ ማክበር አለባቸው ብሎ የሚናገሩት ፈልመሰቱ ጥያቄ ለይስ አይደለችም መሰረቱ አራይም በለው የሰው ሀሳብ ማክበርና አለማክበር የሰው ሀሳብ ደግሞ ነጻ ማድርና አለማጥረግ አይደለም ጥያቄያችን ደግሞ ምንድነው እኛ የምንጽፈው ምንድነው የምንለው መሰረቱ መንሀጅ ነው። ስለ መንሀጅ እየተናገርን ነው። መደ ሌላ ውስጥ እንደፈለግከው ማናገር ትችላለህ፣ ግን በመንሀጅ ላይ እንደፈለክ መናገር የለብህም። ምን አለው? ቀይድ አለው። በቀይድ ሸርጥ አለው ማለት እኮ ነው። መስፈርት አለው። ገባ እንዴ? እዚህ ላይ ስታብራላቸው ኑር አልገባም ነው እ ጥያቄው ደግሞ የክሪን ሀሳብ አክብር ሹፍ ሰዎቹ ነፃ ናቸው እንደፈለጉ መናገር ይችላሉ እንዲህ አይደለም ጥያቄያችን እኛ የምን እየተናገርን ያለው ምንድነው ስለ መንሀጅ ነው እንጂ ከፈለጋችሁ እንደፈለጋችሁ ተናገሩ በዲን ውስጥ ደግሞ ሁሉም ነገር መስፈርት አለው አካሄድ አለው ዋضح ነው ሙጥለቃ አይደለም አልሁርያ ለይስ ሙጥለቃ ሹፍ ليس كما تقول جماعة الإخوان المسلمين أيوة አልሑርያ ፊዲን ለይስ ሙጥለቃ በዲን ውስጥ ነጻነት ደግሞ የተገደበ ነው ይ የተገደበ ነው በእርምጃ ነው የምትራመደው እንጂ እንደፈለግ ሂድና ተናገር ነቢዩን ስደብ አይዋ አሚሩን ስደብ ይይ ወልዩን እንዲሁ ስሙን አጥፋ ማለት አይደለም በል አይዋ መስአላ ማለት የመንሃጅ ነው ጥያቄው ደግሞ የመንሃጅ ነው እንጂ እንትን አይደለም እሺ اتبع المنهج الصحيح ማለት እኮ ነው እሺ ይላል نحن قد رسم الله لنا طريقا አላህ ደግሞ واضحا. አንስቶልናል ደግሞ ለኛ አንስቶልናል አንስቶልናል طريقا ረስም واضحا ማለት በሌላ ቦታ ደግሞ ሲሉን የሚያነሳ ሰው ረስም ይባላል አንስቶልናል እዚህ ላይ በለው ይሄ ሌላ እሺ طريقا واضحا ትክክለኛ መንገድ وقال لنا سيروا عليه حين وقال لنا. قال እም? حين ወቃልና سيروا عليه ነቢዩ ስላ ስለም በዛ ላይ ተጓዝ ብሎናል حينما قال من برون وعلى بزي على- الصراط مستقيما አላህ በዛ فاتبعوه. ላይ ሲሩ ብለናል በዛ ላይ ተጓዙ ብሎናል አላህ ዋና هذا صراط مستقيم አይደል وأن هذا صراطي مستقيما እሺ። فاتبعوه አይ እንደዛ ብሎ ነው እንትና እንደዛ ብሎ ነው የነገረን ትክክለኛ መንገድ ያነ እሺ ያነሰልን ማለት እኮ ነው ይጻፈልን فأي شخص ጉርባ ከነ يأتينا ኪታብ ራፉዳ ጉርባ ከነ ኪታብ ራፉ ደቦ ኢላ ከነ ራይ ወአለይኩም ሰላም ራፉ ድሜ ጋፈዱን ራፉ እሺ فأي شخص يأتينا ማንኛውም ሰው يأتينا ويريد ማመኔ منا ማራፍማን ጋፈነ ጋፈዱ ራፉ እንደምነ እ እሺ فأي شخص يأتينا ማንኛውም ሰው ويريد ደግሞ منا- አቲና ወደኛ የሚመጣው ويريد منا أن ከኛ نخرج የሚፈልግ ደግሞ አነክሩጃ عن هذا صراطي ከነ- ከ- ከ- ከዚህ ትክክለኛ የምንወጣ ደግሞ ሹፍ ከዚህ ትክክለኛ መንገድ ሊያስወጣን የሚፈልግ ሰው ፈኢነና አወለን ነርፉ በመጀመሪያ ደግሞ አንፈልግም እንላለን እንተዋለን ቀውለሁ ቀውለ እሱ ንግግር ወታኒያ ኑበይኑ ወኑሐዚሩ ናስ ከዚህ መንገድ ትክክለኛ መንገድ የሚያስወጣን ከሆነ አንፈልግም ሂድ ሂድ ቀጥለን ምን እናደርጋለን እንገልጽለታለን ማለት ትክክለኛ መንገድ እሺ ወኑሐዚሩ الناس ሚንሁ ከዛ ሰዎቹን ደግሞ እናስጠነቅቃለን። ወላ የስዑነ ሱኩቱ አን ለኛ ደግሞ አይሰፋም፣ ደግሞ ዝም ማለት ለኛ አይሰፋም። ዝም ማለት የለብንም። ዝም ማለት ደግሞ አይሰፈልንም ማለት አይዋ ይጠበን ማለት እኮ ነው። ዝም ማለት ይጠበን ማለት እኮ ነው። አይሰፋን። እሺ ሊአነና ኢዛ ሰከትና አንሁ እግተረ ቢህ ናሱ እዛ ላይ ደግሞ ዝም ምንምል ከሆነ ሰዎቹ በዛ ላይ ደግሞ አይዋ ይሟኛሉ፣ ይማኛሉ፣ ይታለላሉ በሰውየው ይጠፋሉ። መሐመድ ናስር እሺ ላሲየማ በተለይም በለው በተለይም ሳሂቡ ፈሳሃትን በተለይም ደግሞ አፈጮሌ ከሆነ ይሄ ቢድአ የሚያራምደው ሰውየው አፈጮሌ ከሆነ ዝም ማለት የለብንም። ክታብ ካልቸ ነው በዱላ ነው ወይ እሺ ወሊሳኒን ወቀለቢ እሺ ወተቃፈትን ወተቃፈትን ሹፍ አፉ አፈጮሌ ምላስ አለው በእጅ ይጽፋል ወተቃፈት ናውሎጂ አለው ካበተው ምንድን ነው የናውሎጂ እውቀት አለ እሺ እሺ فإن بلى. الناس يغترون به ሰዎቹ በዚህ ሰ- በዚህ ሰውየው ደግሞ እንዳይማኙ እናደርጋለን እንዳይታለሉ እሺ ويقولون هذا مؤه- مؤهل ይሄ ደግሞ ሙአሃል ነው ሰርቲፋይድ ነው ይሄ ሰውየው ሰርቲፊኬት ያለው ይላሉ አረ ይሄ ቢድዓ ሙብተዲት ያለ እንደ ይሄን ለዚህ ሰውየው ሞሀልማ ሰርቲፋይድ ነው ህጋዊ አለ እውቅና ያለው ያው ሰርቶ እንደፈለጋችሁ ሰርት አልሙሂም አልማ ሰርቲፋይድ ማለት እኮ ትክክል ነኝ እሺ ሀደ ምን ሙፈክር ሹፍ አመጣ ይሄ እንደውም እውቅና ቀርቶ ደግሞ ሰውየው ሙፈክር እኮ ነው ገምጋሚ እኮ ነው አላህና ረሱሉ ያላወቀውን ደግሞ እየፈንተና እያደረገ እኮ ነው አዑዙ ቢላህ ሙፈክር ዶክተር ይበለው ይላለን ኑር ሙፈክር ዶክተር አይከለ ደዲን ውስጥ ምን ይፈክራል ያ አክቲን የምለው هل هو الله أمره بهذا الله إنه النبي صلى الله عليه وسلم السنة عززه اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا يقول إمام مالك هلال فمن بدع في دين الله بدين على الدوس نقر يفلسفه سو يا متاو شوف قال እችኛ አያውን እንደሌለ ያደረገው ሰው ነው ይላል አው ከፈራ በዚህኛ አያ ነው የከፈረው ወይም ደግሞ እችኛው አያው በዚህ አያ አላመነም ይላል ኢማም ማሊክ ነው እንደዛ ያለው አዲስ እምነት ይዞ የመጣ ሰው አዲስ ደግሞ ቢድአን ይዞ የመጣ ሰው ቃል አልየውም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ አላህ ለነብዩ ላይ ያወረደው ትክክል አይደለም ያለው ሰው ነው ይላል እም كما هو الحاصل الآن በዝ- በመጨረሻ ውስጥ ምን ነው የምንለው فالم- ዛሬ አሁን መጨረሻ ውስጥ ምንድን ነው አሁን የምንለው እሺ እ فالمسألة فالمسألة خطيرة جدا ብዙ እኮ አሁን ሸ- ትክክል ነው አሁን ፈመስአላ ጥያቄ አሁን በተለይም በዚህ ዙሪያ አደ- በጣም አደጋ ነገር ነው በጣም ከባድ ነገር ነው በለው ይሄ ሙፈክር ብሎ የሚያወሩት ከባድ ነገር ነው እም وهذا فيه وجوب الرد على المخالف. المخالف ይሄ አሁን ንግግራችን ውስጥ ያለው ምንድነው ውጁብ ረድ ግዴታ ነው ደግሞ በማንኛውም ሰው ላይ ረድ ማድረግ ነው ሙኻለፈ የካለፈው ሰው ላይ አክሰማ የቁሉሁ እሱ ተቃራኒ የሚለው ነገር ላይ የቁሉና እትሩኩ ሩዱዳ አክሰ በለው ተቃራኒ ረድ ማድረግ አለባችሁ እናንተ ሹፍ እዚህ ላይ አልገባም ሀዛ ፊህ ውጁቡ ረድ በንግግራችን ውስጥ ወይም ደግሞ በኢማም አልበርባህሪ እሳቸው በተናገሩ ውስጥ ምንድን ያለው ግዴታ ነው አለው በሰው ላይ መመለስ አለል ሙኻሊፍ ነው على المخالف መንሀጅም በሚኻሊፍ ለ- ሰው ላይ መመለስ ደግሞ ግድ ይላል አክስ በለው عكس ተቃራኒ በምን ተቃራኒ ما ከሚሉ يقوله أولئك አይዋ ከነዛ ሰዎች ደግሞ እነሱን ተቃራኒ ሆነን ምን ከሚሉ ኡትሩኩ ሩዱዳ አትም ብላል اتركوا الردود ብላል أو بيا አሩዱድ ሹፍ በነሱ ተቃራኒ ለነሱ ተቃራኒ ብለን በሰው ላይ ረድ ማድረግ አለብን ምንድነው ተው ደግሞ በሰው ዑለማዎች ላይ ረድ ታደርጋለህ አንተ ሽማን ነው ሙስጠፋ ችግር የለም እናንተ እንደውም አበላበዛችሁም እንደ ማን ነው አቡ ፋጢማ ኑር ተምኪን አላበዛችሁም እንደ ያስ ነው የቀ- አ- እንደውም አሁን አልበዛም እንዴ አነሆ ኢትዮጵያ ዘይሯል መሰለኝ ሰውየው ላ ፍትና በየቦታ ስላለው ነው ይሻል طيب እሺ ወደው እናሳ ودعوا الناس ሰዎቹን ተው ምን ነው አይ አቡ ፋጢማ ሰዎቹን ተው እባክህ ኩሉን ለሁ ራእዩሁ ለሱም ደግሞ ሀሳብ አለው ራእዩ የእሱ ሀሳቡ ይከበራል የተከበረ ነው ሀሳቡ ያንተም ሀሳብ አለው እንደፈለገ ይናገር ሀሳቡን ደግሞ ተው በድን ውስጥ እንደፈለገ ይናገር እንደ ያ አኺ ወላሂ ቢዱን አን ያዕርፍ ነፍሱን መስረጃ ሳያውቅ ወሁርየቱ ራእይ አይዋ ይኸው ሁርየቱ የራእዩ ደግሞ የሀሳቡ ደግሞ ነጻነት የሀሳብ ፕሬዝ ነው እሺ ፕሬዝ ምትንትሩ ምትንትሩ እሺ وحرية الكلمة ايوه شوف ወይ ሹፍ ለሁ ረእዩሁ የእሱ ሀሳብ አለው ይከበራል ወይትራሙ ማክበር አለብን እኛ ራሳችን ወርየቱ ራ የእሱ አይዋ የሚያፈልቀው የሚያመጣ ሀሳቡም ደግሞ ነፃ ነው ወሁሪየቱ ልከሊመቲ የእሱ ንግግርም ደግሞ የተከበረ ነው بهذا تلك الأمة بهذا تهلك الأمة الأمة በእነዚህ ንግግር ደግሞ ኡማው እንዳለ ጠፋለች ሁሪየቱ ልከሊማ ሁሪየቱ ሪያል ወኢህትራሙሁ ይሄ ኡማ እንዳለ የጠፋችሁ በዚህ እኮ ነው እንዳለ ኡማ እሺ ሰለፉ ሰለፎች ገባችሁ እና ይሁን ሁርየቱል ከሊማ ንግግሩ ነፃ ነው የእሱ ሀሳብ ነፃ ነው እንደፈለገ ይናገር ተወስድ ያንተ ተናግረ የለም እንዴ አለይስ አሁን እየተባለ ያለም በአሁን ሰዓት ያቺ በሌላ ነገር ውስጥ እናገር እስቲ አንተ ባልኮ በምንና አዎ በዛ ውስጥ እንደፈለገው ሰው ይናገር እስቲ እና አክራ አይደለም ይሄ አክራ ከቀሰጥኮ ጥሩ ነው ትግራይ ገብተ ሙስሊሞቹን ይከድማለው የታመመን ሰው ደግሞ ከነሱ ጋር ይሆናለው ካልከው ቱጀር ናም አላህ እጅር ይሰጣል ትግራይ ገብቼ ግን በሰው ላይ ደግሞ ፕሮቶኮልን አሳይቼ ነው የሚሄደው የምትል ከሆነ ለን ቱጀር አለይሃ በል ጠይብ እሺ የለም السلف ما سكتوا عن أمثال ሰለፎቹ ዝም أمثال አላሉም አንተ هؤلاء. ኤይ አንተ ውርየተል ከሊማ የምትለው ንግግር ነፃ ነው የምትለው ሰዎቹ እንደፈለጉ ይናገር የም- የምትለው ሰለፎች ደግሞ እንደዚህ ነገር ካዩ ዝም አላሉም بل ف- فضحوهم አዩ አዋረዱት ደግሞ ሰዎቹን ሹፍ جاء رجل من أرض الموصل إلى إمام أبا حنيفة إمام إمام أحمد بن حنبل كإيراق أجر ሰውየው ከሞስል ከምትባል አገር መጣው እና ሞስል ውስጥ ያለኑ በጣም ጥቂት ነኝ መንሃጅ ላይ ያለን እኛ አንተ እንወዳለን አለው ለኢማም አህመድ ብን ሐንበል ነገር ግን ኢማም አልከራቢሲ የሚባል ሙብተዲአ ነው ዓለም ነው አልከራቢሲ ወልወሊድ ወመን ሻባሁም ወሰራሚዲያ ብዙ አይማዎች ይጽፍላቸዋለሁ ኢንሻአላህ የአመት ሙብተዲአ የሆኑት ነገር ግን የሰውየው የቁሉ ቢኸልቅ አልቁርአን ቁርአን መክሉቅ እያለ ነው አለው ቃለ እያኩም እያኩም ልከራቢሲ ከራቢሲ የሚባል ተጠንቀቁ ሸሹ እሱን እንዳትከተሉ ወላ ቱከልሙሁ ወላሂ ይሄ ለብዛለሁ አለንም እንተ ጋውረ ያችኛው ኮፒ ይወስዳል ወላ ቅታለሁ ወላ ቱከልሙሁ ከራቢሲን አታናግሩ ይ ይሄ ቁርአን መክሉቅ ነው የምለው ሰውየውን አታናግሩ ወላ ቱከልሙሁ መን ዩከልሙ ከራቢሲን የሚያናግሩም ሰው አታናግሩ شوف ليس شوف ሙብተዲያ እዚህ ላይ شوف ሙብተዲያን አታናግሩ ሙብተዲያን የሚያናግር ሰው አታናግሩ ዋዝ ነው ምንድነው ሙብተዲያን ሙብተዲያዎቹን የሚያናግር ጠላቴ ነው የጠላቴ ወዳጅ ጠላቴ አይባልም እንዴ ዋዝ ነው ያ اخوان خلاص እንታጥ انتهت المشكله اذا الان እኛው ጀማዓ ተብሊግ እንደዚህ ጭንቀት ጭንቅላት ይዞ እንደዚህ እያሉ ገብተን ታስሮ ዝም እኛ ዘይረን የምናልፈው والله لسنا عاملين الله يرحمنا الله እሺ በል እሺ ሰውየው ሳያውቅ ቢሆንስ ምን ነገር እህ ሳያውቅ ቢሆንስ ምን ነገር ምን فلا عليه فلا عليه فلا عليه معصيه የለውም ማይ እሱን አለማናገር ይቻላል ማለት አይ ነሲያ ይደረጋል ነሲያ ይደረጋል ያላ በል وردوا عليهم وردوا عليهم لعلمهم لعلمهم. إمام البربهاري رأى رجلا جمال انتنا فر انتنا لا يالو مبتدا ايوت عني مبتدا لعل ذكرت لكم كذي فيت مبتدا من البربهاري قال ولقد راى مبتدئا انتو بزاو بخراسان هجر في مرو مبال كتما وسط ذا ايوت قال فرأى ሰውየው እሳቸውን አየው። ይሄ ግላዝ የለም እንደ እንትን ምንድን ነው ይሄ እግር ልክ ከዙ ሰውየውን አዩና ያለይተን እንደው አሉና ወረዱ። እየወረዱ ያለ ሰውየው አለና ሸሻቸው። ተመለሱ እዛ ላይ ታም ነው ወላሂ ሙሳፍሮች ደርሶች ከሳቸው ጋር ነበሩ። ቂለ አደዱሁም አርቦሚአቲን አራት መቶ ይደርሳሉ። ወላሂ ሰውየው የትም ገባው እሳቸውም ደግሞ ሊሙደት ሰዓ ለአንድ ሰዓት ሙሉ እሳቸውን አጣን ይላሉ ተራ ምን ትላለህ طيب የለው ይሄ ክታብ ማቀራት ሳይሆን በደንብ ማቅራት አለ ከልጆቻችሁ በላይ አስቡና ቅሩ ይሄንን ክታብ በሉ እሺ እ لعلمهم <coughs> بخ- በኸጠሪሂም ረዳ ለምንድን ነው እነሱን ያዋረዱት ደግሞ ሙብተዳዎቹን የሚያወረዱበት ምክንያት ምንድን ነው ለዕልሚህም ስለሚያውቁ ነው ቢኸጠሪህም ጉዳታቸውን ስለማያውቁ ነው አይዋ ጉዳታቸውን ስለማያውቁ ነው በዲን ላይ አለል ኡመት በለው على الأمة ወነ- ወነህኑ በለው ونحن لا يس- ለኛ لا يسعنا አይሰፈንም አይሰፈንም በለው أن نسكت ዝም ማለት የለብንም ደግሞ አንሸርም እያየኑ ደግሞ አቅም ከሌለው መቼም አዎ ሽጉጥ ምናምን ካላቸው ይገሉኛል ካልኩ ናም ላ ቱንክር ልሙንከር ኢዛ ካነ አክበረ ሚንከ ሙንከር ደግሞ ከአንተ በላይ ከሆነ ዝም በል አማ ማስወገድ ማስወገድ የምትችል ከሆነ خلاص طيب እሺ بل لا بد من بيان ما أنزل الله طيب ይሄንን ደግሞ የግልጽ ማድረግ አለበት አላህ ያወረደውን ነገር وإلا فإننا نكون كاتمين ካቲሚን እዛ ውስጥ ምንድነው ይሄ ሱረቱ ምንድነው ሱራ ምንድነው እነ الذين ምንድነው እነ الذين يكتمون ما انزلنا من البينات والهدى አለው سبحان الله والله ما رايت انا لله ان من الذين قال الله من فيهم الذين قال من الله الذين فيهم والله إن <coughs> الذين لقد كنت يكتمون عجزت ها እያረጀ ሆነ እሺ እነ الذين يكتمون በለው إن الذين እነዛ يكتمون ደግሞ እንደ ኢሻራ እኮ ነው ይሄ እስመል መውሱል ሆነ እንደ እነዛ ደግሞ የሚደብቁት ማንዘልና እኛ ያወረድነውን من البينات والهدى ከይዋ ምን አልበይናት ምን አልዋዲሃት ግልጽ ነውትን ነገር ደግሞ እኛ ያወረድነውን የሸፈኑት የጋረዱት من بعد ወልሁዳ ما بين- ቀና መንገድ ማለት እኮ ነው አው ምን አልበይናት አህካም ማለት ነው አህካም አህካምን እሺ ያካታል ባዕደማ በየናው ልናሲ ሚን ባዕድ ማ በየናው ልና ለሰዎች ደግሞ ለኡማ ከገለጽ ነው በኋላው ኪታብ ውስጥ ኡላይከ በሉ እነዛ ደግሞ የከተሙት ወይም የሰተሩት የሸፈኑ የላአንሁም ላሁ አላህ ይረግማችኋል መላይኮቹም ደግሞ እነሱን ይረግማሉ አላዕኑን አልመላኢካ ትክክል ነኝ መላይካን አላዕኑን ላነ የሚረግሙ ዑለማዎቹም ደግሞ እነሱ ረግ- ላ- መላይኮቹ በለው ሌሎች እንፈስራለን እሺ فلا يقتصر الأمر على المبتدع አያ ሙብተዲያት በለው አምሩ ደግሞ በሙብተዲያ አይደለም ሹፍ አይገደብም بل አይገደብም ደግሞ ትእዛዙ ወይም አምሩ በሙብተዲ ላይ አይደለም በል የተናወሉ አምሩ በለው يتناول الأمر من سكت عنه አይዋ ይሄ ደግሞ በሙብተዲ ላይ ብቻ አይደለም ማንኛው ሙብተዲ ላይ ዝም ያለው ሰው በስተ ሳይሆን ሙብተዲያን እያየ አይደለም ሌላ ሙብተዳን እያየ ዝም በሚል ስላይም ደግሞ ያካተል አያው እዚህ ላይ አልገባም ፈላ ያቅተስሩ አምሩ ትይዛዙ አይገደብም አምሮ አይገደብም ሙብተዳን ብቻ ነው የሚባል የለም ዋበኖ ሁሉም ደግሞ ያካተለ ሁሉም ዝም የሚልም ይ ንግግራችን ደግሞ ስለ ሙብተዳ ብቻ አይደለም ዋضህ ነው ሙብተዳን እያየ ዝም በሚል ሰውም ደግሞ እነሱም ያካተል ማለት እኮ ነው አይ እየሰማው ደግሞ ዝም የሚል ንግግራችን ያክ ይላል ሹፍ ንግግራችን ሙብተዲያ ብቻ አይደለም በነሱ ላይ ብቻ አይገደብም እያየ ሙብተዲያዎቹን እያየ ዝም በሚል ሰው ላይም አይዋ ያካታል ነሱም ያካታል ዋضህ ነው ያ اخوان ዋضህ ነው እንደ ሙሽራ ዝም ካላቸው ራሳችሁ ጉዳይ ነው እሺ فانه يتناوله الذم والعقاب شوف ማንኛውም ሰው ዝም ያለው ለካ ሱብሃንአላህ ሸሩን ብድአውን እያየ ዝም የሚል ከሆነ የተናወል እሱን ይደርሳል አዘሙ ዛቻው ወልዕቃቡ ቅጣቱም እሱ ጋር ይደርሳል ይሄ ሙብተዳውን ሙብተዳን ደግሞ ዝም እያለው ሹፍ ሙብተዳ ያስን ሹፍ ሙብተዳን እያየው ዝም በሚል ላይ እሱ ጋር ይደርሳል ምኑ ዛቻውን የአላህ ዛቻም እሱ ጋር ይደርሳል ወልዕቃቡ ቅጣቱም ደግሞ አንድ ቀን ሳይቀጣ አይቀርም ኢለም የቱማት እኮ ነው እሺ ቶባ ምን ምን አገባን ከተማርነው ለራሳችን ይበቃናል እሺ በ- لأن الواجب البيان وتو- لأن الواجب البيان በለው لأن الواجب ግዴታው ደግሞ ያለው አልበያኑ መግለጽ አለበት ማለት እኮ ነው والتوضيح ይፋ ማድረግ ነው للناس እሺ وهذه وظيفة الردود وهذه وظيفة الردود ይሄ العلمية የረድ ስራ ነው የረድ ስራ ነው ዒልም ያለው የረድ ስራ ነው ረድ ባፋ ለካ አይደለም ሹፍ ይሄ ዒልም ያለው ወዚፋ ማለት ስራ ነው وهذه وظيفة الأنبياء والوزلاء وهذه وظيفة الردود ما የአንቢያዎች ስራ ነው ረድ ማድረጋቸው የዑለማዎች ስራ ነው ረድ ማድረጋቸው የሳቦችና የታቢዎች ነው ዋضህ ነው እንዴ طيب አልዕልምየት ያለው ረድ ባፍ አይደለም ለካ ይ አልዕልምየቱ በላለው በነስ በለው እዛ ላይ በነስ በለው በነስ መውልድ ማን ከለከለ ዑለማዎችን አይደለም በነስ ነው عليكم بسنتي وسنة الخلفاء الراشدين اعملوا نيك موتكم بهالا مولد قل لن قال له أهلا ومرحبا أما إزاري عم مسمته طويل قال من ذنه هي يقول ابن كثير شيخ الإسلام تيما درسا من لال سبات متو سبا من عمل الأكابين كفل الزمن يموتو من لال في كتاب البداية والنهاية عرفت مجلد نوزاوس من لال ቃለ አሕደተሁም ልፋጢሚዩን መስሪም በተቆጣጠሩ ጊዜ በነገሱ በዛን ሰዓት እነሱ እኮ ነው ፋጢሚዮቹ ነው እንትን አደረጉ ይላል ፈልቀርን ልካሚስ እዚህ በቀርን ታሚን አካባቢ ነው እንደዛ ነው ሹፍ ቀሪብ ነው ማለት እኮ ነው ፈልቀርን ልካሚስ ልሕጅር ይላል ዋድህ ነው አልሙተወፍረቲ የተሟለች ዕልም ማሆን አለበት የተሟላ ዕልም መሆን አለበት እሺ አልአን ፊ መክተበ ፊ መካቲብ ሙስሊሚን ረዱ ደግሞ ዕልም መሆን አለበት የተሟላ በተለይም በአሁኑ ሰዓት ፊ መክተባት ሙስሊሚን በሙስሊሞቹ መጽሐፍት ቤት ብዙ ክታቦች አሉ እ ኩሉሃ ተግቡ እያንዳንዷ ክታቦች ደግሞ ትከለክላለች ቱዳፊ በለው ተዳፊ በለው እዛ ላይ ትከለክላለች ትመልሳለች عن صراط المستقيم ከትክክለኛ መንገድ ትመልሳለች وتحذر حذف صوت من تج- من هؤلاء ታርቃለች ደግሞ ከሙብተዳዎቹ فلا ፈላ ውረውጁ هذه الفكرة እችኛ ቢድዓ ደግሞ እንዳያሞቁ አድርጉት እንዳያሞቁ አከነው ኢብን ማል አማርኛ ትችላለህ እ አከነው ያው እ እንዳሰራጭ አለ እንዳሰራጭ አለም ሊአላ ይሐርኩ እንዳያሞቁ ምንድን ነው እ? እንዳያሞቁ ምንድን ነው ገባ አሁን ስሸጥና ስገዛ እንዴት ነው አ ምን ሌላ አማርኛ ዛሬ ተጠቀመ راح الامير الى السمين ها ياسم ايه አይደለም ላ እንዲያጧጡፉ ማለት ነው አ ማጧጡፍ እንዳማሙቁት አዎ አና ኩንቱ አለይ አለድም አለድ እሺ አለድብኝም ቶ ችኛ ፍክር ሀሳቧ እሺ ፍክረቱ ሁርየት ራእይ በለው فكرة حرية الرأي ይሄ ነገር እንዳያሙቁ እንዳያውቁ አድርጉ وحرية الكلمة ንግግር واحترام- ያ ከዛም واحترام ብላ الناس. ኢላ ሙደልሉን إلا مضلل ይሄ كاتم ን- الح- ሹፍ للحق ንግግሩ ደግሞ ነፃ ነው አይዋ ከሊማው ደግሞ ነፃ ናት አይዋ ሐሳቡ ደግሞ የተከበረ ነው ማለቱ ደግሞ አይልም ደግሞ ሙደልል ካልሆነ በስተቀር ሁሌ ንግግር ነፃ ነው የሱ ንግግር የተከበረ ነው ሹፍ ሐሳቡ ደግሞ በጣም ጥሩ ነው በቢዳ ላይ እንዲህ በራሴ ኢላ አይልም ማን በቀር ሙደልል በስተቀር አጣማሚው ካቲሙ ሊልሐቅ ይበለው ሐቁን የሚሸፍን ሰው በስተቀር እንደዚህ የሚለለም ሹፍ ሁሉም ሰው ነፃ ናቸው አይ ሁሉም ሰው ነፃ ናቸው አይ ማንኛውም ሰው ደግሞ አይዋ ነፃነት አለው የሱም ንግግር ነፃነት አለው የተከበረው ነው ሐሳቡ እንደዚህ የሚል ምንድነው ምን አሸሳል ፈውዛን ሙደልል ነው አጣማሚ ነው ሰውየው ካያችሁ ደግሞ ራቁ ከሱ ካቲሙ ሊልሐቅ ሐቅን የሚሸፍን ሰው ነው ከዚህ ሰውየው ራቁ እንደዚህ የሚል ሹፍ ሁርየት ተዕቢር ንግግሩ ደግሞ ነፃነት አለው ነፃ ፍሬስ ምናምን የሚለው لعل هذا اذا ሙደልሎች ናቸው እነዚህ እሺ በል እሺ نحن قصدنا الحق እኛ እንደዛ ይላሉ ما እኛ ሹፍ ሹፍ ሹፍ ናኑ እኛው በልል نحن قصدنا الحق እሺ እኛ ሀቅ ነው ما የፈለግነው قصدنا أن نجرح الناس أو نتكلم في ትክክል الناس. ነው አሉት ታም እሳቸውን እንደዚህ ያለው እኛ ደግሞ ሰውን ደግሞ ለማንካት አልፈለግንም አንጀርህ ማለት ሰዎችን ለማውጋት አልፈለግንም እ? እሺ አው ነተከለመ في الناس لو أو نتكلم في الناس ስለ ሰው ማናገርም አልፈለግንም القصد في هو بيان- بيان الحق እኛ ደግሞ ሀሳቦቻ ሀሳቦቻችን ደግሞ ሐቁን በያን ለማድረግ ፈልገን ነው هذه أمانة حم አላህ ደግሞ ግዴታ በእኛ ላይ አድርጓል العلماء. አይዋ ሐ- አላህ በ- ግዴታ አድርጓል እችኛውን ምኑን ምኑን ኤከሌ ሙደልል ነው ኤከሌ ካትም ነው ማለት አላህ በእኛ ላይ ግዴታ አድርጓል فلا يجوز አማና ሐመለህ አላህ አላህ ግዴታ አድርጓል ወጅበዋል በማን ላይ በማን ላይ ዑለማዎች ላይ فلا يجوز السكوت عن مثال هؤلاء أنا مثال مالي أنا القاضي مال الإمام الكرابيسي وابن عربي وهلاج وجنيد وأما الآخرين أمثال أمثال كثر حد لهم يا أخي السيد قطب وفروخ بلو فروخ مالت يجعقتوش ما تكونم بل الشيء قطرين ما ن- لن نستطيع እንዶ ዛሬ ቀን ሙሉ ብንቀጥራችሁ ሙፈክር ዶክተር ሙፈክር ዶክተር ይላሉ። በልሺ እሺ እንዶ ወኹድ አለይህም አንዳንድ ደግሞ ከየመን የሚመጡ ዝም ብሎ ከሀድ የሚያልፈው እዛ ውስጥ ማድረጋቸው አለዚነ ላ ያዕሪፉን ልኪታብ ጀህለን ቢኪታብላ እንደዚህ ያደረጋቸው እሺ ማላ ሰበረው በጣም የሚያሳዝን አንድ አሊም መጥቶ ደግሞ ረድ በነዚህ ሰዎች ላይ ባሳለፍ ነው ይህ በእነዚህ ፍሩኾች ላይ ረድ ካደረገው على أمثال هؤلاء ቃሉ ይላለ هذا ይህ አሊሙ متسرع. በጣም ቾክላለ ይህ በጣም ቾካይ ሰው እኮ ነው ቾክላለ አየህ እንዴ ሙተሰሪ ማለት አጅል ነው በጣም ቾካይ ሰው ነው ጥሩ አይደለም ኑር አይታለም የተማሪው ሼኪው በጣም ይቾክላል እጂ إلى غير ذلك من الوسائل አብዱልሐሚድ ጀማን እንጅሩ እ طيب እሺ ቁሩ ቁሩ እናንተ ዝም ብላችሁ ቁሩ እም፣ እሺ ها hm? የት ምናምን እሺ ነው። ይሄ በጣም የሚቸኩል ሰው እኮ ነው። አያውቅም። ዝም ብሎ እኮ ዝም ብሎ ይቸኩላል። ገይር ዛሊከ ብለው ምን ሌላውን መቸኮል ሳይሆን ጃሂል አለም እንዴ ሰለፊ ይላል። ዝም ብሎ ገይር ወዘታ ማለት እኮ ነው። ወዘታ እዛ ላይ ምን ሰዎችን የሚያታል ነገር ይናገራሉ። ምንድን ነው? ይሄ ጃሂል ነው ይሄ ደግሞ አዲስ አይደለም እንዴ? ይሄ አለያይ ነው። ይሄ ደግሞ በጥባጭ ነው። መናጅን አያውቅም። ኸቢሶች ናቸው፣ ወሃቦች ናቸው። ኢላክር እሺ فهذا لا يخذل اهل العلم ይሄ ንግግሩ ሙተሰሪዕ ነው ይሾክላል ጃሂል ነው ምናምን ማባላቸው አይዋ አህለ ልዕልሚን አያዋርድም አያሳንስም በለው እዛ ላይ አያሳንስም አህለ ልዕልሚዎችን አያሳንስም አዩበይኑ በለው أن يبين ያየ- للناس ያዩትን ነገር ከማግለጽ ደግሞ ወደ ኋላ አይሉም ደግሞ አያዋርዳቸውም ይሄ ነገር ደግሞ ሹፍ فهذا هذا متسرع ይሄ ይቾክላል ማለታቸው ሙብተዳ ተነስቶ ደግሞ ማንኛውም ሰው ይሁን ዛሬ ነው ያዘን ቢላ ያዘን ቢላ ተነስቼ ደግሞ ይሄ ይቾክላል ካልኩ ሙብተዲ ነኝ ያዘን ቢላ እም ሹፍ فهذا ይሄ ሰውየው ሙብተዳ ሙተሰሪ ነው ብሎ ይቸኩላል ብሎ ሰውን የሚወጋው ወይም ደግሞ ጃሄል ነው የምለው ይሄ ሰለፊ ባይ ነው እንደዚህ ምናምን ይሄ አብዱልመጂድ ታሪፉን የአፍሪካ ቲቪ ላይ በማን ነው በማን ላረድ ማድረገው ሳዳት ሳዳትዬ ሳዳት እያለው ረድ የማያደርገው <laughs> አንተ እኮ ነው እንትን እዚህ ውስጥ አለ አጠፋው አንተ እንዳለ አስተካክልኝ የለም በዛን ቀን እንትና ስታደርግኝ እንዳለ ጠፋው እም? አ አይ ይኖራል አልጠፋም እሱ የለም ስፈልግ አጣው ሳዳትዬ ይላል والله اجهل ما هو እኔ ሳዳት ما አድሪፉ ما አሪፉ ሳዳትን አላውቅም ላኪን ያኛ አጃህል ማሆኑ ራሱን አላወቀም አፋለው አፋለው እም فهذا ف- فهذا فهذا شوف يفضل أهل متسرع ብሎ ሙተሰሪ፣ ጃሂል፣ ሰለፊ ሰለፊ እንደዚህ ማለታቸው ላ ዩኸዝሉ አህለል አያዋርድም፣ አያሳንሳቸውም። የንግግር አዩበይኑ ሊናስ ከማግለጹ ደግሞ ለሰው ደግሞ ሸረ ዱዓት ዶላል ሙብተዲአውን ደግሞ የሙብተዲአ መሪ ይሄ ነው። ሹፍ ያኛ ነው አንተ አይደለም አብሽር ሹፍ ያኛ መስጊድ እዛ ጋር ይቆመ ሙብተዲአ እኮ ነው። ይሄ አማሽ ነው። ይሄ የሐዋሳ ኢማም አይደለም። ዝም ብሎ በየ ምንድን ነው በየሰላቱ እውቃቶቹ ዱዓ የማደርገው ያኛ ነው። እንደዚህ ብለህ ከ- ከገለጽኮ ደግሞ ይሄ አያዋርድ መዞ لا يخذلهم እነሱን አያዋርዳቸውም አያሳንሳቸውም ሀቅ ማ- ሀቅ የፈለጉትን ነገር ከተናገሩ አያሳንሳቸውም እነሱ ከፈሩ ነው እንጂ إيه رحمك الله رحمك الله رحمة واسعة يا شيخ صالح الفوزان وصدق رسول الله صلى الله عليه وسلم أمم؟ እዚህ ላይ የቱን ቅድም ምንድን ነው እንትን ማን ምን ብዬው ነበር ይርቱኝ ምን እሱ ጆለ የተጆለ ማስረበ እ ምንድን ያል ነው ለማን ብለን በ ኪታቡን አው እንዴት ነው የሚሻለው አሁን ሰዓት እኮ የነሱ አለ ሀገም ጋር ሳሩም ትራ ኮምፒውተሩንም እንዲሁ አንድ ደቂቃ ነው የማ Hả? Hả?